بسم الله الحمد لله والصلاة والسلام على رسول الله صلى الله عليه وسلم اللهم علمنا ما ينفعنا وانفعنا بما علمتنا وزدنا علما اللهم اغفر لنا ولمشايخنا ولمن تعلم منا فبعد فيقول المصنف رحمه الله تبارك وتعالى الركعة الثانية لا التشهد الأول التشهد نعم التحيات قال أهل العلم التحية كل لفظ يعظم به المحيا محيا من لو تحيا من نقرب اللسونه تحيا የምናቀርብለት የሆነውን አካል የምናተልቅበት ለፍዝ በአጠቃላይ ተሕያ ይባላል አክብሮት የምንከባበርበት ማለት ነው የምንከባበርበት ሰላምታ መስጠት መከባበር ነው ለዛም ነው ተሕያ የሚባለው ሰላምታ መስጠት فمعنى التحيات لله التحيات لله ማለት معناه اذا ስለዚህ ምን ይሆናል جميع التعظيمات لله عز وجل አክብሮቶች በአጠቃላይ ወይም ማተለቆች በአጠቃላይ ለአላህ ናቸው እንደማለት ነው ሊላህ የሚለው ሊላህ استحقاقا واختصاصا ሊላህ ለአላህ ነው የሚገባው استحقاقا በተገቢነት واختصاصا በመነጠልም እሱ ብቻው የሚነጠልበት ነገር ነው فالله تعالى هو المستحق للتعظيم ሊያተልቁት የሚገባው እሱ አላህ ተዓላ ብቻ ነው وهو المختص بالتعظيم الذي لا يشابهه تعظيم تعظيم ለሱ ብቻ ነው ሊሆን የሚገባው በተዕዚም የሚነጠለው እሱ ነው አለዚ ያ ላዩሻቢሁሁ ዩሻቢሁሁ ለሱ የሚገባው አይነትን ተዕዚም የማይመሳሰል የሆነ ምንም ሌላ ተዕዚም የማይመሳሰለው የሆነ ትልቅ ተዕዚም ለአላህ ነው የሚገባው ሌላው እንግዲህ ሊከበር ይችላል እኮ ልናከብረው እንችላለን ነገር ግን ልክ እንደ አላህ የሚከበር የለም ለዚህ ነው አተህያቱ አክብሮት በአጠቃላይ ሊላህ ለአላህ ነው አተህያቱ ሊላህ ማለት ማክበር የተባለ በአጠቃላይ ለአላህ ነው ለሌላው እንግዲህ ማክበር ሊሰጠው ይችላል ነገር ግን በገደብ ነው ገደብ አለው ማለት ነው የምናከብርበት ልክ አለ አላህ ግን አክብሮት በአጠቃላይ የተባለ ለሱ ነው አክብሮት ብሎ አንድ ሰው ለአንድ ሰው ወብደድ ማለት ይቻላል አይበቃ አይቻልም አክብሮት ብሎ ቢያጎበድድ አይበቃለትም፣ አይቻልም። ሰውን ሲከበር ምን አለው? ልክ አለ። እንደ ሰውነቱ ነው የሚከበረው። አላህስ አክብሮት በአጠቃላይ ለሱ ነውና ሩኩዕ ይደረግለታል፣ ስጁድ ይደረግለታል፣ ለሱ ይቆማል፣ ለሱ ይደፋል ማለት ነው። አጠቃላይ አክብሮት ለአላህ ነው። አሰላዋቱ ሰላዋቶችም እንደዚሁ ለአላህ ናቸው ማለት ነው። እንግዲህ አታህያት ስንጠራ እያንዳንዱ ከዚህ በፊት እንዳነሳ ነው አላሁ አክበር ካልንባት ሰዓት ጀምሮ ይዘን አሰላሙ አለይኩም ወረሕመቱላህ እስከሚለው ድረስ ሰላት ተውሒድ ነው ሙሉ ሙሉ ያንን ከዚህ በፊትም አይተነዋል ያ ነው እየተንጸባረቀ ያለው ማለት ነው አተህያቱ ሊላሂ ስንል አክብሮቶች በአጠቃላይ ማክበር የተባሉ አክብሮቶች ለአላህ ናቸው አሰላዋቱ ሲባል ደግሞ ሰላቶች በአጠቃላይ ማለት ነው هي الصلاة المعروفة صلوات ሲባል የምናውቀው ሰላት ማለት ነው كل الصلوات الخمس አምስቱ ሰላቶች በአጠቃላይ والجمعة جمعة والوتر وتر والنوافل ጭማሪ የሆኑ ሰላቶች بعدية قبلية እያልን የምንሰግዳቸው وغيرها ከዚህም ውጭ ያሉት كلها ሁሉም لا يستحقها إلا الله عز وجل الله እንጂ ይህንን ሰላዋቶች የሚገባው ሰላት የሚገባው ከአላህ ውጭ የለም ወአወሉ ማ የድኹሉ ፊሃ አሰላህ አለቲ አንተ ቱሰሊሃ ለን ወአወሉ ማ የድኹሉ ፊሃ እንግዲህ አተሕያቱ ማክበር በአጠቃላይ ሊላሂ ለአላህ ነው እያለ ነው አንድ ሰው ወሰላዋቱ ሰላቶች በአጠቃላይ ለአላህ ናቸው ሲል መጀመሪያ የሚገባው ሰላት የትኛው ነው? አሁን እየሰገደው ያለው ሰላት አሁን እሱ አታህያት እየቀራለት ያለው ሰላት አለ አይደል? ወአወሉ ማ የድኹሉ ፊሃ አሰላቱ አለቲ አንተ ቱሰሊሃ الآن አሁን እኔ እንኳን የምሰግደው ሰላት አሁን እየሰገድኩ ያለሁት ለአላህ ነው እየሰገድኩ ያለሁት ማለት ነው። ሰውየው እንደዚህ ብሎ እያለ ነው ማለት ቢሊሳኒ ሐሊህ ይህንን በሚቀራ ጊዜ አተሕያቱ ማክበሮች በአጠቃላይ ሊላሂ ለአላህ ናቸው። ወሰለዋቱ የሚለው እንግዲህ ሰላቶች በአጠቃላይ ሱና ይሁን ዋጅብ ይሁን ሰላት የተባለ በአጠቃላይ ለአላህ ነው የሚገባው የአላህ ነው እና አሁንም እኔ እየሰገድኩ ያለሁት ለአላህ ነው ለአላህ የሚገባን ሰላት ነው እየሰገድኩ ያለሁት ለአላህ ነው ብሎ እንደማለት ነው። الطيبات طيبات ማለት ደግሞ هي الصفات الطيبة هي الصفات ባህሪያት ናቸው الطيبة መልካም የሆኑ ባህሪያት التي يتصف بها الله عز وجل አላህ ስብሓነሁ ወተዓላ የሚገለጽባቸው የሆኑ መልካም ባህሪያት ሊላህ ናቸው፣ ለአላህ ናቸው። አጠይባት መልካም ነገሮች ለአላህ ናቸው እያሉ ነው። አተሕያቱ ሊላሂ ተሕያት ለአላህ ናቸው። ወሰለዋት ሰለዋቶች ለአላህ ናቸው። ወጠይባት ጥሩ ነገሮች ለአላህ ናቸው ስንል ጥሩ የሆኑ ባህሪያቶች የአላህ ናቸው ማለት ነው። እናም ወጠይባት አለቲ ነዕመሉሃ ናሕኑ እኛ የምንሰራቸውም ጠይባቶች ለአላህ ናቸው ኢለይህ يصعد الكلم الطيب መልካም ንግግር ወደ አላህ ይወጣል ይላል ቁርአን والعمل الصالح يرفعه ጥሩንም ስራ እንደዚሁ ያነሳዋል አመል ሳሊሕ እያለ ከሊም ጠይብ እያለ ከላም ሆኖ ከቢት ከሆነ ወደ አላህ አይደርስም ከላም ሆኖ ከቤት የሚሆነው ወይ ንግግሩ እክላስ የሌለው ንግግር ጥሩ የሚያምር መልካም ጥሩ መልእክት አንድ ሰው ይናገራል እንደኔ ያስቀራል ግን እክላስ የለም ለአላህ አይደለም ሰው እንዲያይለት ሰው እንዲሰማለት አይ ጎበዝ ነው እንዲባል እንዲህ ከሆነ ወደ አላህ አይደርስ ከምን አንጻር ነው የቆሸሸው ይሄው ከእክላስ አንጻር ለአላህ ተብሎ ስላልተሰራ ይቆሸሻል ማለት ምንም ንግግሩ ጥሩ ቢሆንም ከምን አንጻር ወድቋል ለአላህ ተብሎ ካለመሰራቱ አንጻር ወድቋል። ይሄ አንድ ነው። ሁለተኛ ደግሞ ንግግር መጥፎ የሚሆንበት ምንድነው? ለአላህ ብሎ እንኳን አንድ ሰው እየተናገረ ባጢል የሚቀላቀል ከሆነ ስህተት ከሆነ የሚናገረው የነቢዩን ዓለይሂ ሰላቱ ወሰላም ሸሪዓ ያልገጠመ ከሆነ ውድቅ ይሆናል። ንግግሩ በጣም ለአላህ ብሎ ተቆርቁሮ ይናገራል አለ በዲን ስሜት በዲን ስሜት የተናገረው ግን ስህተት በሆነ መልኩ ነው። ገባን አለ ኢኽላሱ ጥሩ ነው ተብሎ ከአላህ ዘንድ ንግግሩ ወደ አላህ አይደርስለት። ለምን ሁለተኛው መስፈርት አልጠበቀም። እሱም ሸሪዓን የገጠመ አልሆነም። ለአላህ ብሎ መናገር አለበት አንደኛ፣ ሁለተኛ ሸሪዓን መግጠም አለበት ንግግሩ ጥሩ እንዲሆን። ሌላው ሸሪዓ መግጠም የሚባለው ምንድነው ከተባለ አድልም ሊኖር ይገባል። ፍትሃዊነት ከምንም ነገር በላይ ፍትሃዊነት አላህ ስብሓንሁ ወተዓላ ወተመት ከሊመቱ ረቢከ صدقا وعدلا የጌታ ቃል ሞላ በምን በኩል ነው የተሞላው ከተባለ አላህ የሚናገረው እውነት በመሆኑ ሌላው ደግሞ ፍትሃዊና ሚዛናዊ በመሆኑ ስለዚህም አንድ ንግግር ትክክለኛ ንግግር ነው የሚባለው እንግዲህ ሸሪዓውን የገጠመ ነው ስንል እነዚህ ሁለት ነገር ነው የሚታዩ አንደኛ ውሸት ሊሆን አይገባ ሁለተኛ ደግሞ በፍትህ የተናገረ መሆን አለበት ፍትህ ከለቀቀ ምን አይደለም ሰላሙ ባጢል ውድቅ ነው። ታዲያ አላህ ስብሓነሁ ወተዓላ ወደ እሱ ይነሳል፣ ወደ እሱ ይደርሳል። ጥሩ ንግግርና ምናል ጥሩ ስራ ጥሩ ስራም ላይ እንደዚሁ ይህንን መስፈርት እናመጣለን። ጥሩ ስራ ጥሩ ስራ መሆን የሚችለው አንደኛ በእኽላስ ለአላህ ተብሎ ሲሰራ፣ ሁለተኛ ደግሞ በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ላይ ሲሰራ ሲተገበር። ከሸሪዓ ውጪ ከሆነ ጥሩ ስራ ይባላል ምንም ለአላህ ብሎ ቢለፋም እንኳ ሰውየው ከሸሪዓ ውጪ ከሆነ ውድቅ ነው። ሁለተኛ ደግሞ ስራው በነቢዩ ሰለላሁ ዐለይሂ ወሰለም ሸሪዓ ውስጥ ተገኝቶ ማረጋጋጫ ኖሮት ነገር ግን የተሰራው ከአላህ ውጪ ነው። ዝና ፍለጋ፣ ክብር ፍለጋ፣ ስም ፍለጋ የተለያየ ነገር ውድቅ ነው። ስራው ከአላህ ዘንድ ተቀባይነት አገኝ። አልሙሂም አተሕያቱ ሊላሂ ወሰላዋቱ አለ ሰላቶች በአጠቃላይ ለአላህ ናቸው። እንዲሁም አጠይባቱ ስንል መልካም የሆኑ ባህሪያት ለአላህ ናቸው። ወይም ሁለተኛ እየጨመርን ምን እያለ ነው? መልካም የሆኑ ንግግሮችና ተግባሮችም ለአላህ ስብሓነሁ ወተዓላ ናቸው። والطيبات التي نعملها نحن እኛ የምንሰራቸው መልካም ነገሮች ለአላህ ናቸው። አላህ ይቀበላቸዋል ማለት ለአላህ ነው ተብሎ የሚባለው መቼ ነው ማለት ነው? ያው ቅድም እንዳሳለፍ ነው በሁለት መስፈርት ሲያልፍ ነው በእኽላስና በሙታበዓ እንደሚባለው فالطيبات لله سنن أي الصفات والأوصاف الطيبات لله عز وجل ጥሩ የሆኑ ባህሪያቶች መልካም የሆኑ መገለጫዎች የአላህ Subhanahu Wa Ta'ala ናቸው ነው እንግዲህ አላህ Subhanahu Wa Ta'ala እውቀት ጥሩ ባህሪ ነውና አላህን እንገልጽበታለን ችሎታ ጥሩ ባህሪ ነውና አላህን እንገልጽበታለን ስለዚህ ነው አላህ ስብሓነሁ Ta'ala አዋቂ ነው፣ ቻይ ነው፣ ሁሉን ሁሉን የሚያስተዳድር ነው እያልን ብዙ የሆኑ የሱን ሙሉነት የሚገልጹ ባህሪያቶችን እንደረድራለን። ለአላህ ስብሓነሁ Ta'ala ብዙ ባህሪያቶች አሉ፣ ብዙ ስሞች እንዳሉት ቆጥረን የምንዘልቃቸው አይደሉም የሱ ባህሪያቶች። እንደውም ባህሪያቶቹ ከስም ሁላ ያሰፉ ናቸው። ከስም ባህሪ ይፈታል። ከስም ባህሪ ይሰጣል። በሰውም እንደዛው ነው። ከሰውየው ስም ይልቅ ባህሪያቱ ናቸው። የሰውየው ባህሪያቶችን ይበዛሉ። አላህም ዘንዳ ከስሞቹ ባህሪያቶቹ ነው የሚበዙ። ስሞቹ ቁጥር አላቸው ወይ ተብሎ ከተባለ ቁጥር የለውም፣ ገደብ የለም። የአላህ ስም ዘጠና ዘጠኝ ነው ከሚባለው ጋር ከተባለ እንድትለምንበት ለምኑብኝ፣ እኔ ለምንም ብሎ ያስቀምጠው 99 ስም አለ። ከዛ ውጪ ግን የአላህ ስም በ99 የተገደበ አይደለም። ሐዲስ ላይ ምን ይላል? ኢነ ሊላሂ ቲስዓተን ወትስዒነ ኢስመን ለአላህ ስብሓነሁ ወተዓላ 99 ስም አሉ። መን አሕሳሃ ደኸለ አልጀነ ያንን በስነ ስርዓቱ የጠበቀ ሰው የጠበቀ ሰው ማለት በቃሉ በመያዝ የጠበቀ እንዳይጠፋ አደረገ ማለት ነው። ጠበቀ በቃሉ በመያዝ ሁለተኛ ደግሞ በተግባሩ ጠበቀ። አሰሚዕ ይላል አላህ ይሰመኛል ብሎ መጥፎ ነገር ላይ ይናገር ማለት በዚህ አይነት ከጠበቀ ነው እንጂ ዝም ብሎ ዘጠና ዘጠኝ ስም ሐፍዞ ጀነት ሊገባ ከሆነ አያስበው ጀነት እንደዚህ አይገኝም ማለት ነው መን አሕሳሃ ደኸለ ልጀነ ይህንን ዘጠና ዘጠኝ ስም ከነ ማዕናው የጠበቀ ሰው ጀነት ገባ ብለው ነቢዩ ሰለላሁ ዐለይሂ ወሰለም የተናገሩት ይሄ ነው ይሄ ዘጠና ዘጠኝ ስም በውል የተነገረበት ሐዲስ ضعيف ነው በውል ይሄ ዘጠና ዘጠኝ ነው ተብሎ ብዙ ቦታዎች ላይ የሚለጠፈው ضعيف ነው ዞሮ ዞሮ እነዚህን ዘጠና ዘጠኝ ስሞች ብዙ ዑለሞች እነዚህ ናቸው ብለው ያስቀመጡት አለ እንደ ሼክ ኢብኑ ዑሰይሚን የመሰለ ሌላም እንደዚሁ መሻይኾች እንደዚህ ያስቀመጡት አለ ዞሮ ዞሮ ዘጠና ዘጠኝ ስሞችን አንድ ሰው ሐፍዞ ከቁርአን ላይ በተበትነው ነው የተቀመጡት እንግዲህ ቁርአን ላይ ተበትነዋል መፈለግ ነው ቁርአኑ ላይ ፈልጎ መሰብሰብ ማለት ያንን ፈልጎ ቁርአኑ ላይ ያለውን ከሐፈዘና ከያዘ እንዲሁም ደግሞ ከዛም ضعيف ነው ካልነውም ሐዲስ የማይጋጨውን ከሐፈዘ ምንም ችግር የለም አልሙሂም ለአላህ Subhanahu Wa Ta'ala 99 ስሞች አሉት የሚለው እንዳይጋጭ ብዬ ነው 99 ስሞች አሉት ማለት ሌላ ስሞች የሉትም ማለት አይደለም እነዚህ ለሽልማት የተዘጋጁ ናቸው ሰውየው ከሐፈዘና ከጠበቃቸው ምንም ያደርጉ የሚያሸልሙ ለምሳሌ እከሌ መቶ ፈረሶች አሉት ለጂሃድ ሶስት ፈረሶች አዘጋጅ ሶስት ፈረስ ነው ያለው ሰውዬ አይደለም ያለው መቶ ፈረስ ነው ግን ለዚህ ነገር ደግሞ ያዘጋጃቸው ስንት ናቸው ሶስት ናቸው እንደማለት አላህም ስብሓንሁ ወተዓላ ስሙ ሰፊ ለመሆኑ ማስረጃ አለ ወይ አሁን 99 ላለመሆኑ 99 ብቻ ላለመሆኑ ማስረጃ አለ ወይ ከተባለ አሁን ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ሲያደርጉ اللهم اني اسالك بكل اسم هو لك ጌታዬ ሆይ ላንተ በሆነ ስም ሁላ እጠይቅሃለሁ ሰመይተ به نفسك አንተ አንተ ራስህን በሰየምክበት አው አንዘልተሁ في كتابك ወይ ደግሞ ቁርአን ላይ ያወረድከው አው ዐለምተሁ አሐደን ሚን ኸልቂክ ወይም ከፍጥረታትህ ለአንዱ ያስተማርከው ይሄ እንግዲህ የወረደ የታወቀ ነው አይደለም የሆነው ቁርአን ላይ ያለ ወይም ለፍጥረታቱ ለአንዱ ያስተማሩ መጨረሻ ላይ ምን ይላል አው ኢስተእሰርተ ቢሂ ፊ ዒልሚ ልገይቢ عندك በዕልመ الغይብ አንተ ዘንድ የተነጠልክበት በሆነው ስም ሁላ ጠይቃል በዕልመ الغይብ እንግዲህ አላህ የተነጠለበት ስም አለ ማለት ነው ማንም የማያውቅ ስለዚህም የአላህ Subhanahu Wa Ta'ala ስም 99 ብቻ አይደለም የአላህ ስም በጣም ብዙ ነው ለአላህ Subhanahu Wa Ta'ala ብዙ ስሞች አሉት ባይሆን እንደዚሁ ቅድም እንዳልኩት እንግዲህ ለሽልማት ስንቱ ተዘጋጅቷል ማለት ነው። ዘጠና ዘጠኙን ሐፍዞ በተግባር ላይ ባዋለ ሽልማት ተዘጋጅቶላል። ደኸል ጀነት ይላል አልሙሂም እንግዲህ አላህ ስብሐነሁ ወተዓላ ብዙ ስሞች አሉት፣ ብዙ ባህሪያቶች አሉት። እያንዳንዱ የአላህ ስብሐነሁ ወተዓላ ስም በውስጡ ባህሪ አለ። እያንዳንዱ የአላህ ስም አላህ ከሚለው አንስተን እያንዳንዱ የአላህ ስም ባህሪ የሌለው የለም። አላህ የሚለው መእሉፍ يمين يسأل يمين ملك مالك الله ميلو مألوف يمين ملك ببتش على أملكك يفجر ده إيه مالك الرحمن سنل يا إذنة بحري بوسطوال عزاني سيبال إذنة ميلو بحري بوسطوال العزيز ميلو صفة العزاز إيان إيان نالو القدير سنل صفة القدرة العليم سنل صفة العلم الحي سنل صفة الحياة አልቀዩም ስንል ሲፈተል ቀዩምያ እንደዚህ እያል እንግዲህ የአላህ ስብሐነሁ ወተዓላ ባህሪያትን እናወጣለን ከውስጡ ይወጣል እያንዳንዱ የአላህ ስብሐነሁ ወተዓላ ስም የሱ ባህሪ የሌለበት የለም የሰው ስም እስከተባለ የሰው ስም እንደሚታወቀው ሰውየው ስሙ ሌላ ሆኖ ማንነቱ ሌላ ሊሆን ይችላል ስሙ ሰው አክባሪ ሊሆን ይችላል ሰው አክባሪ እሱ ግን ዘቦ ስራው ሰው ዘርጣ ይሆናል ደፋር ሊሆን ይችላል ስሙ። እሱ ደግሞ የመጨረሻ ፈሪ ሰው ሊሆን ይችላል። ስሙና ምኑ አይገናኝም ማለት ነው። የሰው ሲሆን ቀጥታ ይገናኛል ብሎ ማለት አይቻልም። ኢላ ነቢዩ ሙሐመድ ዓለይሂ ሰላቱ ወሰላም ላይ ካልሆነ በስተቀር ነቢዩ ሰለላሁ ዐለይሂ ወሰለም ሙሐመድ ናቸው፣ አሕመድ ናቸው። እያንዳንዱ ስም ምን አለው? ማዕና አለው። ማዕናውም በምን ጋር ይገኛል? አነል ማሒ ብለዋል፣ አነል ሓሽር ብለዋል ይሄ እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም የተሰጣቸው ስም ነው። እያንዳንዱ ደግሞ እያንዳንዱ ባህሪ በውስጡ አለው ማለት ሰይር አጠይባቱ ጠይባት ሲባል ጥሩ ነገሮች ጥሩ ነገሮች ሲባል አላህ አላህ Subhanahu Wa ጥሩ ባህሪያቶች ይኸው ለሱ ናቸዋል። ሌላው ደግሞ ጥሩ ባህሪያቶች ለሱ ናቸውን ብቻ ሳይሆን ጥሩ ነገሮች ለሱ ናቸው። ወደሱ ይደርሳሉ። ጥሩ ንግግር ቢናገር አንድ ሰው ወደ አላህ ይደርስበታል። ጥሩ ስራ ቢሰራ ወደ አላህ ይደርስለታል እንደማለት እንፈጥናለን እንግዲህ አሁን በኋላ ከማ ቃል ነቢዩ ሰለላሁ ዐለይሂ ወሰለም ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉ ኢነ አላህ ጠይቡን አላህ ስብሓነ ወተዓላ ጥሩ ነው ላ የቅበሉ ኢላ ጠይባ ጥሩን እንጂ አይቀበልም ይኸውላችሁ አላህ ከንግግርም ከስራ የሚቀበለው ምን ነው ማለት ነው ጠይብን ለዚህ ነው ምን ምነው አጠይባቱ ሊላህ እንደማለት ጥሩ ነገሮች ለአላህ ናቸው ለአላህ ይደርሳሉ ጥሩ ነገር ካልሆነስ ጠይብ ካልሆነ አይደርስም ለዛ ነው ከሐራም عند سو سبسبو حج سيادرق لبيك لا لبيك عبيت اللهم يبال السوء عبيت اللهم كحرم سلسرى كسبو إن الله طيب الله سبحانه وتعالى طيبنا ورنا ونصهنا لا يقبل إلا طيبا نصه ننجي أي كبل كل طيب نصه لا طروه لا من قول القرب أو فعل ويكسرى أو وصف ويكبهر فإنه لله عز وجل لا الله نو فالله يقول الحق وهو يهدي السبيل الله سبحانه وتعالى حقا يناقرال السوق ትክክለኛውን يوم መንገድ ይመራል كذلك ልክ እንደዚሁ الطيبات منا لله عز وجل ከኛ የሆኑ ጠይባቶችም ለአላህ ናቸው ሚና ሊላህ عز وجل يقبلها الله አላህ ይቀበላቸዋል اما الخبائث መጥፎ ነገሮችስ መጥፎ ነገር ሲባል ይኸው ቅድም እንግዲህ ኸቢስ ያልንበት አንድ ምንድነው ሰውየው ጥሩ ንግር ይናገራል፣ ቁርአን ሊያስቀራ ይችላል፣ ወይም ሐዲስ ሊናገር ይችላል፣ ዋዕዝ ያደርጋል። ነገር ግን ምን የለም እኽላሱ የለም። ሰው ተውሂድ ተውሂድ ስላለም ብቻ አይደለም። ልብ በሉ ተውሂድ እየተናገረ ተውሂድ በመናገሩ ሰው ዘንድ ጎበዝ ነው እሱ ማሻአላህ ሙወሂድ ነው እንዲባልለት ብሎ ከሆነ ይሄ ራሱ ሙሽሪክ ነው። ተውሂድ እየተናገረ ሙሽሪክ ማለት ገባናል። ስለምን ስላወራ አይደለም ማለት ነው ስለ ተውሂድ ስላወራ አይደለም። ለዚህ ነው የተውሂድ ነገር በጣም ከባድ ነው የሚባለው። ራሱ ሰውየው እየለፈለፈው እንኳን ሊስተው ይችላል። ነዑዙ ቢላሂ ሚነ ሸይጣን አልሙሂም አላህ ይጠብቀን። ለማንኛውም ይሄ ማለት ተውሂድ የሚናገር ሰው ሽርክ ይሰራል ማለት አይደለም። ነጣጥለን ማወግድ ነው የሆነው ማለት ያው ዞሮ ዞሮ ተውሂድ ስለተናገሩት ወይም ደግሞ እኔ የተውሂድ ሰው ነኝ ስለተባለ ብቻ አይኮንም ለማለት ፈልጌ በተግባር ላይ መዋል ያስፈልጋል እያንዳንዱ አመል ኸባኢፍ ቆሻሻዎች ሲባል ሚና አመ አልኸባኢሱ ሚና ከኛ የሆኑ ኸባኢሶች ከኛ የሆኑ ኸባኢሶች ማለት የምንናገራቸው ንግግሮች ለአላህ ካልሆኑ የምንተገብራቸው ተግባር ሰላቱ ራሱ ኸቢት ይሆናል። ሰላት እንግዲህ ምን ያክል ትልቅ ክቡር የሆነ ዒባዳ ነበር፣ ግን ኸቢት ይባላል። ምን ሲሆን ሰውየው የሰገደው ሊገይሪላህ ከሆነ ከአላህ ውጭ ላለ አካል የአላህን ሰዋብ ያልተፈለገበት የሰው ዝና ምናምን እንደዚህ ውዳሴ የተፈለገበት ከሆነ ወይ ሰው ምን ይለኛል ተብሎ ለሰው የተሰገደ ከሆነ እንዲህ ያለው ማለት ኸቢት ይሆናል ሶላቱ አማ الخبائث منا ለዚህ ነው አላህ Subhanahu Wa Ta'ala እንደዚህ በሶላታቸው ጥሩ ያልሆነ ወይም ደግሞ የነብዩ ሰለላሁ ዐለይሂ ወሰለም ሶላት ያልሰገዱ በተለያየ በሆነ ነገር የተጓደለ የሆነውን በአንድ ሪዋያ እንደመጣው ሰላቱ ተጠቅልሎ ፊቱ ላይ እንዲወረወር ይደረጋል ይላል። ሱብሃንአላህ አላህ ይጠብቀን ኸቢት የመሆኑ ማለት ስለዚህም خبائث ከሆነ ወይ በሰራነው ስራ ላይ የነቢ ስ ሰለም ስራ ኖሮበት በአግባቡ ካልተሰራ خبيث ይባላል እንግዲህ ውድለት ወይ ደግሞ የነቢ ስ ሰለም ስራ ሆኖ ምን አጣ إخلاص አጣ እኛ በ إخلاص አልሰራ የዚህ ጊዜ ኸቢት የሆነ ታዲያ የዚህ አይነቱ ኸባኢሱ ከኛ የሆነው خبيث فلن يقبلها الله አላህ አይቀበላትም لقول الله لقول النبي صلى الله عليه وسلم النبي صلى الله عليه وسلم سلالو إن الله طيب لا يقبل إلا طيبا الله ጥሩ ነው ጥሩ እንጂ አይቀበልም ግሳንግስ አላህ ይቀበል አሰላሙ አለይከ አዩሃ ነብዩ የሚለው አሰላሙ የሚለው እስሙ ሚን አስማኢላህ ነው አሰላም ከአላህ ስሞች ውስጥ አንዱ አሰላም ሰላም ብዬ ለአንድ ሰው ስም ባወጣ ይጋጭብኛል እንዴ ከተባለ ችግር የለውም እንጂ ምን እንዳይለው እንጂ አሰላም ብሎ አሊፍና ላሙን እንዳይከስበት እንጂ አሊፍና ላሙ ለማን ነው ለአላህ አሰላም ማለት ሰላም የተባለ ባጠቃላይ ለሱ የሆነ ማለት ነው ሰላም የተባለ በአጠቃላይ ለሱ የሆነ ደግሞ አሊፍና ላሙ እስተግራቅ ሰላም በአጠቃላይ ለሱ የሆነው ደግሞ ማን ነው አላህ ስለዚህ ይሄ ባጢል ነው የሚሆነው ማለት ነው ማዕነው ወለወብ ከአላህ ውጭ አይሰጥ ይሄ አሰላም ነው ነገር ግን ሰላም ቢለው ወይም ሰላም ብሎ አንድ ሰው ቢያወጣ ለሴትም ለወንድም ይሄ ችግር የለም والله اعلم اسم من اسماء الله ነው እንግዲህ ምን ሲሆን አሰላም ሲሆን አሰላም ሲሆን እሺ አንዳንድ ስሞች እንግዲህ እንደዚህ ለሁለቱም የሚያገለግሉ አሉ ለአላህም ተብለው ለሰውም የሚያገለግሉ አሊፍና ላሙን ብቻ አላህ ጋር ሲሆን አሊፍና ላሙን ከትበታል ገባናል አንድ ሰው ለምሳሌ እሱ እኮ ዓሊም ነው ልንል እንችላለን አዋቂ ነው ልንል እንችላለን አልዓሊም አልዓሊም ከአላህ ውጭ አልዓሊም ማለት ልዩነቱ ምንድን ነው? ዓሊምና አልዓሊም ምንድን ነው ከተባለ አልዓሊም ማለት ሁሉን አዋቂ ማለት ዓሊም አዋቂ ማለት አዋቂ መሆን ይችላል። አዋቂ መሆን ይችላል። ሁሉን አዋቂ ግን መሆን አይችልም። ሁሉን አዋቂ አላህ ነው። ስለዚህ አልዓሊም የሚባለው ለአላህ ነው። ኸይር አሰላሙ አለይከ ፈታህም የሚለው እንደዚህ ሆኖ የሚሆነው እንግዲህ አይደል? ፈታህም የሚለው አንድ ሰው አሁን ፈታህ ብሎ ቢል ምንም ችግር የለም ብቻ ዞሮ ዞሮ አንድ ሰው እንደዚህ አብዱል ፈታህ ምናምን ከሆነ ስሙ አብዱል ፈታህ ብሎ ነው እንጂ መጥራት ያለበት ፈታህ ፈታህ ምናምን እንደዚህ ያለው ነገር ጥሩ አይደለም ገባን አይደለ ስሙን መሸራረፍ ነው የሚሆነው መሸራረፍ ነው የሚሆነው ስለዚህ በስሙ በሙሉ መጥራት አብዲ ምናምን ከማለት አብዱል አዚዝ ከሆነ አብዱል አዚዝ አብደላህ ከሆነ አብደላህ ብሎ መጥራት ነው ተገቢ የሚሆነው ማለት ነው خير አሁን እንግዲህ አላህ የሚለው ለምሳሌ አሊፍና ላሙን ነጽዬ ምናምን የሚባል ነገር የለውም። አላህ ነው። አራህማንም እንደዛ ራህማን የሚለውም አይቀበልም። እንደዚህ ያለ ነገር ማለት ነው። ከዛ ውጭ ያሉት ግን ቅድም እንዳልናቸው ከዛ ውጭ ያሉት ያስኬዳል። ረብ የሚለውም እንደዚህ ጌታ የሚለውም በኢዛፋ ካልሆነ በስተቀር አይነገርም። በኢዛፋ ከሆነ ግን ይቻላል። ለምሳሌ ረቡል በይት የዚህ ቤት ጌታ ይቻላል የዚህ ቤት ጌታ ረቡል ጀመል የዚህ ግመል ጌታ ባለቤት ለማለት ነው ያ ያስኬዳል ተጠቅመውበታል በነቢዩም አለይሂ ሰላቱ ሰላም ከዛ ውጭ ግን አይበቃም በኢጥላቁ ጌታ አይባል ጌታ ከተባለ አላህ ነው በልቁ ጌታ አይባልም ሰው ወይም አንዳንዶቹ እንደሚለው አንዳንዶቹ ሰውን ለማክበር ሲፈልጉ ጌታ ይላሉ ይሄ ስህተት የኔ ጌታ ለማለት ረቢ እያለ ነው ወደ እሱ ሲጠይፈው የባፈው ምን ስለሆነ እንደዚህ የሙልክ ነገር አይደለም ቤቱን ስለገዛው ነው ጌታ የተባለ እሱን አልገዛው ስለዚህም ስህተት ነው የሚሆነው ወንጀል ነው السلام عليك أيها النبي السلام عليك السلام نلو اسم من أسماء الله ነው ለማንኛውም አሰላም ሲሆን ማለት ነው ሰላም ሳይሆን አሰላም እንደዚህ ሲሆን السلام የሚለው እኮ ይሄ አሊፍና ላም አንዳንድ ቦታ ላይ ሲገባ ግልጽ ሆኖ ይነበባል። አንዳንድ ቦታ ላይ ደግሞ እንደዚሁ አሁን እንደቀራሁት ስትር ብሎ ይነበባል። ሸምስያና ቀመርያ የምንለው ማለት ነው። እንኳን እታች ያለች ትምህርት ነበረች፣ እዛ ላይ ታልፋለች። አሁን ወሸምሲ ስንል ያው ወልሸምሲ አይባል ወሸምሲ ላሙ ዋጥ ይደረጋል። ወልቀመሪ ስንል ደግሞ ላሙ ይነበብ። ይሄ እንግዲህ ላም የሚነበብበትና የማይነበብበት ቦታ አለ። ከዛ አንጻር ነው እንጂ አሰላም ብያልኩት አል አለው ማለት ላም አለው እንዳይዘነጋ ለማለት ፈልጌ السلام የሚለው اسم من اسماء الله ነው عز وجل كما قال الله تعالى الله እንዳለው الملك الملك አያሸር الملك ملك ማለት እንግዲህ ይቻላል ለሰው መሊክ ብለን እንላለን ንጉስ የሆነ ንጉስ ቢመጣ ይሄ እኮ መሊክ ነው ማለት ይቻላል ግን አልመሊክ ከሆነ ይሄ ለአላህ ነው ለዚህ ነው ይኸው አላህ ራሱን ምን ብሎ ጠርቷል ይሄ ቁርአን ላይ አልመሊኩ አልቁዱሱ አሰላሙ አሰላሙ ይላል አሰላም የሚለው እንግዲህ ይኸው እስሙን ሚን አስማኢላህ ነው وقال النبي صلى الله عليه وسلم النبي صلى الله عليه وسلم بلوال إن الله هو السلام الله سبحانه وتعالى السوء سلام ملون تناجر المعنى إن الله ሁወ ሰላም አላህ ስብሓንሁ ወተዓላ እሱ አሰላም እንግዲህ አላህ ከስሞች ውስጥ ምን የሚለው ነው አሰላም አሰላም የሚለው ምንድን ነው ሰላምን ሰጪ የሆነ ሰላም ከሱ የሆነ ሰላም ከአላህ እንጂ እኮ ከሌላ አይደለም ስለዚህ ነው የፈለገ ያክል እንኳ በጣም ሰላም እንዳይደፈርስ ተብሎ በጣም ቁጥጥር ቢበዛ እንኳ አላህ የእሱ ፈቃዱ ካልሆነ ማንም አያግትም ማንም አያግትም ያው ሰላም ይረበሻል ሰላም ከአላህ ለዚህ ነው اللهم أنت السلام ومنك السلام ጌታችን ሆይ አንተ አንተ ሰላም ነህ ሰላምም ካንተ ነው የምንለው ለዚህ ነው خيرش ولكنه ነገር ግን في هذا الموضع السلام عليك أيها النبي سنل السلام عليك ማለት አላህ በአንተ ላይ ማለት ነው እዚህ ቦታ ላይ አሰላም የሚለው በአላህ ነው የሚፈሰረው ከተባለ ولكنه في هذا الموضع በዚህ ቦታ ላይ ليس اسما من اسماء الله السلام የሚለው اصلا እዚህ ቦታ ላይ ምን አይደለም ከአላህ ስም አይደለም بل المراد بالسلام እዚህ ጋር ሰላም ሲባል የተፈለገው ተስሊም ለማለት التسليم يعني تسليم الله عليك يا الله تسليم በአንተ ላይ ይሁን ለማለት ነው وهو እሱም ምንድነው ነቢዩን አለይሂ ሰላቱ ወሰላም ምን አለ ማለት ነው አተህያቱ ሊላሂ ማንን አየን አተሕያቱ ሊላሂ ወሰላዋቱ ወጠይባት እችን አየን ከዛ ቀጥሎ ያለችው ለፍዙ ምንድን ነው አሰላሙ አለይከ አዩሃ ነቢዩ ወረሕመቱላሂ ወበረካቱ ይሄ ነው አሰላሙ አለይከ አዩሃ ነቢዩ እንላለን ሰላም በአንተ ላይ ይሁን ማለት አሰላም የሚለው ይሄ የአላህ ስም አይደለም እዚህ ጋር የተፈለገው እዚህች ቦታ ሌላ ቦታ ላይ እንግዲህ አሰላም ሲባል የአላህ ስም እንደሆነ አይታለም እዚህ ቦታ ላይ ግን አሰላም ሲል የአላህ ተስሊም ለማለት ነው የአላህ ስብሓን ወተዓላ ሰላም ማድረግ እሺ ወሁወ እሱም አሰላሙ አለይከ አዩሃ ነቢይ ሰላም በአንተ ላይ ይሁን አንተ ነቢይ ሆይ ስንል بل المراد بالسلام يا التسليم على تسليم الله عليك نو وهو أن يسلمك الله الله سبحانه وتعالى سلام يا درجة أيها النبي أنت نبي هو كلام ነቢዩ ስ ሰለም ልክ እዚህ ጋር እንዳሉ እያናገር ናቸው እንዴት እንደዚህ ልናናገር ቻልን ከተባለ እንደዚህ ስለታዘዘ እንደዚህ ፊት ለፊት እያናገርናቸው እንደሆነ ተደርጎ ስለታዘዘ በዚህ አይነት አዩህ ነብዩ አንተ ነብዩ አላህ ምን ያደርግሃል ናቸው ሰላም ያደርግህ እያልናቸው ነው እንግዲህ ነብዩ ሰለላሁ ዐለይሂ ወሰለም ዱዓ ይደረግላቸዋል ወላ ይድዓ አላህ ሚን ኩሊ ሱኢን ከክፉ ነገር ሁላ ከክፉ ነገር ሁላ አላህ ሰላም ያደርግህ እያልን ነው ማለት ነው ነቢዩን አለይሂ ሰላቱ ወሰላም ويسلم أن يسلمك لنا ويسلم شريعتك الله እንጠይቀዋለን يسلمك ويسلم شريعتك ሸሪዓህን ሰላም እንዲያደርግ አይضን በድጋሚ من كل سوء ككفات كلها ነብዩ ሰለላሁ ዐለይሂ ወሰለም እንግዲህ ሞተዋል እንዴት አሰላሙ አለይከ አዩህ ነብዩ እንላለን በቃ አላህ ሰላም አድርጓቸዋል አንዴ ከተባለ የነብዩ ዲን አለ አይደለም የነብዩ ኡማ አለ አይደለም ነብዩን የተከተሉት እኮ ልክ ነብዩ ሰለላሁ ዐለይሂ ወሰለም ልክ ለእሳቸው ዱዓ እንደማድረግ ነው ነቢዩን የተከተሉ ሰዎች ማለት እነሱ ነስር ቢያገኙ ነቢዩ ስላ ስለም ነስር እንዳገኙ ይባላል አሁን እኮ ነቢዩ ስላ ስለም ሰው ወደ እስልምና በገባ ቁጥር ረሱሉ አለይሂ ሰላቱ ወሰላም በካፊሮቹ ላይ ድልን እንደተቀናጁ ነው ስለዚህም እንግዲህ ሰላም ያድርግ ብለን ለነቢዩ ስላ ስለም ዱዓ ስናደርግ ዲንህን ሰላም ያደርግልህም አለ ማለት ነው ዲንህን ነቢዩ ስ ሰለም የለፉበት ይህ ዲን እሱም ሰላም እንዲሆን ነው ማለት ነው እንግዲህ በዱዓ ብቻ ሳይሆን በጥንቃቄም ያስፈልጋል ዲንን የሚሸርፍ ዲንን የሚበጠብጥ ነገር ወደ ዲን ይዞ ከመምጣት መጠንቀቅ ማለት ነው لأن بسلامة شريعة الرسول عليه الصلاة والسلام የነቢዩ ስ ሰለም ሸሪዓ ሰላም በመሆኑ ይላል ሰላመቱ ላህ ለነቢዩ صلى الله عليه وسلم ሰላም ይገኛል والدليل على أن سلامة شريعته سلامة له የነቢዩ ሸሪዓ ሰላም መሆኑ ለነቢዩ ስ ሰለም ሰላም መሆን እንደሆነ ማስረጃው أن الإنسان لو قال قولا عند سو يهون النجر بالنجرنا وصار الناس يسبون هذا القول مثال ሰዎች ይህን ንግግር የሚሳደቡ ቢሆኑ ሳረ ሰበቡ ሰቡ القول ሰበ لقائل ያንን ንግግር መሳደብ ባዩን እንደ መሳደብ ለምሳሌ አንድ ሰው መኪና እያሽከረከረ ነው። መኪናውን ጸደብክ አንተ ዞር እንደዚህ የሚበረው ብለህ መኪናው ነው የሚበረው ምንድነው እንደዚህ የሚበረው ብለህ አንተ መኪናውን ጸደብክ ማንን መሳደብ ነው ሹፌሩ ረሱሉን ዓለይሂ ሰላቱ ወሰላም የእሳቸውን ሸሪዓ መሳደብ እሳቸውን ከመሳደብ ፍጹም ይነጠላል የእሳቸው ሸሪዓ ማለት በማን እየተጎተተ ነው የሄደ በእሳቸው መሪው ኢማሙ እሳቸው ናቸው ሸሪዓውን መሳደብ ነቢዩን መሳደብ አላህን መሳደብ ነው ሰሃቦቹን መሳደብ ነው ማንንም የሚያስተረፈ የለም ሸሪዓን የተሳደበ ሰው ማለት ተከታዮቹንም ሰድቧል ነፈዞች ናችሁ እያለ ነው ይህን እንዴት ትከተላላችሁ ኢማሙን ደግሞ ይህንን ያመጣው አንተ ነህ ብሎ እንደ መተቸቱ ከፊት ለፊት ያለው አላህን ደግሞ እንዴት ይህንን ታህክማለህ እንደማለት ያው ዞሮ ዞሮ ያልነካው የለም ማለት እየበጠበጠ ነው صار سب القول سبا لقائله النبي عليه الصلاة والسلام إذا قلت السلام عليك أيها النبي ستل فإنك تدعو الله الله وعثر القوال له الله سبحانه فإنك تدعو الله أن يسلمه هو الله سبحانه وتعالى إصو نبي صلى الله عليه وسلم سلام الله نجد አላህን እየጠየቅን وأن يسلم شريعته شريعته من دي تبت سلام እንዲያደርግ قلنا بلنا السلام هنا بمعنى التسليم بلنا فهو يأتي فعال بمعنى تفعيل سلام فعال نعم الجواب فهل يأتي نو يا لك إياك آه فهل يأتي تجاكي قال نو نعم يأتي فعال بمعنى تفعيل فعال ميلو ميزان وتفعيل لماذا قال وين نعم إيه، ومنه الكلام بمعنى التكليم قال كلام بمعنى التكليم እና ደግሞ ሰላም ኢደን بمعنى التسليم አለ ማለት فعل ብሎ ሐርኮታል فعل التسليم من الله عليك ايها النبي እንግዲህ ምናል ተስሊም ከአላህ ባንተ ላይ ይሁን አንተ ነብይ ሆይ እንደማለት ተስሊም አይ ማለትም ኢነከ አንተ አሰላሙ አለይከ አዩሃ ነብይ ብለህ ስትል ተስአሉ ላህ አላህን ትጠይቀዋለህ አን ዩሰሊመ ነቢየሁ ነቢዩን ሰላም እንዲያደርግ አለይሂ ሰላቱ ወሰላም ወአን ዩሰሊመ ሸሪዓተሁ የእሱንም ሸሪዓ የነቢዩን ሸሪዓ አለይሂ ሰላቱ ወሰላም እንዲጠብቅ ሚን ኩል ነቅሲን ከጉድለትና ወዐይብን ከነውር ሁላ ወሁና ኢሽካል እዚህ ጋር አሁን አንድ ችግር አለ ፊ ቀውል ሙሰሊ አለይከ አለይከ ብሎ በሚለው ላይ ሚን ወጅህን ከሁለት በኩል ይሽካላል وجه الأول من دنه كيف صح أن يخاطب في الصلاة ሰላት ላይ ነቢዩን አለይሂ ሰላቱ ወሰላም ለምንድን ነው የምናናገረው? ሰው ማናገር የተከለከለ ነው ሰላት ውስጥ አይደለም። ግን አተህያት ላይ ሆነን አሰላሙ አለይከ ሰላም ባንተ ላይ ይሁን እያልን ነው። ከማን ጋር እንደማውራት ቢጤ ነው? ከነብዩ ጋር። እንዴት ይሄ ሊሆን ይችላል? ቻለ ወሆ ሚን አልአደምይን ይሄ እሳቸው ከአደምዮች ውስጥ ናቸው፣ ከአደም ልጆች ውስጥ ናቸው። ወነቢዩ ሰለላሁ ዐለይሂ ወሰለም የቁል ነቢዩ ምን እያሉ በሌላ ሐዲስ ኢነ ሀዚህ ሰላተ እቺ ሰላት እኮ ላ የስልሑ ፊሃ ሸይኡን من ከላሚ አደምይ ሚን ከላሚ ናስ ሀዲሱ ላይ አደምይንም የሚል ሩያ ይኖራል። ከአደምዮች ወይም ደግሞ ከሰው ልጆች ንግግር የማንም ንግግር በሰላት ውስጥ አይሆንም ብለዋል። ጭራሽ አይሆንም ከሰላት ጋር አውግዘዋል። እንዴት እናጣጥመዋለን? አሰላሙ አለይካ አዩሃ ነብዩ ከሚለው አይጋጭም። የሰው ንግግር መኖር የለበትም እያሉ አሁን መልሶ ደግሞ አሰላሙ አለይካ አዩሃ ነብይ ሲል አንድ ሰው ሰላም በአንተ ላይ ይሁን እያለ ከነብዩ ጋር እያወራ ይመስላል ነቁል እንላለን إن خطاب النبي صلى الله عليه وسلم بهذا عليه الصلاه والسلام ወሰላም በዚህ አይነት ማናገሩ مستثنى من قول الرسول عليه الصلاة والسلام إن هذه الصلاة لا يسلخ فيها شيء من كلام الآدمي نبينا عليه الصلاة والسلام السلام عليك بلو يمي لو إيها بابلو ከዛኛው ውስጥ እስቲስና ተደርጎ ተነጥሎ የወጣ ነው ይሄ ሲቀር እንደማለት ይሄ ተፈቅዷል የነብዩ ሰለላሁ ዐለይሂ ወሰለም ማናገር السلام عليكم ولهذا قال العلماء الذين علماء قالوا إذا أتى المصلي بكاف الخطاب لغير الله فقاد هنا سو በዚህቺ ኺጣብን ሁለተኛውን እንግዲህ ንግግር ወደ ሶስት ቦታ ነው ከሚጠቁመው አንጻር የሚከፈለው። አንደኛ ደረጃ የምንለው አለ፣ ሁለተኛ ደረጃ የምንለው አለ፣ ሶስተኛ ደረጃ የምንለው አለ። አንደኛ ደረጃ የምንለው ተናጋሪውን ነው። ሁለተኛ ደረጃ ደግሞ እያናገር ነው ያለው ሰው ነው። እሱ እያልን ደግሞ የምናዋራውን ሶስተኛ ደረጃ ነው የምንለው። ተናጋሪ አለ፣ እያናገርከው ያለው አለ ስለሱ ደግሞ ከምታናገረው ሰው ጋር እያወራኸው ያለው ሰው እዚህ የሚቀመጥ የሱ በንግግሩ መካከል የለም ማለት ነው። ይሄ ምን ይባላል? ሶስተኛ ደረጃ አይደለም። እቺ ኺጣብ በምትጠቁመዋ ካፍ ማናገር ይላል ይሁንላል። ኺጣብ ማለት ሁለተኛ ደረጃ እንደዚህ የምትነጋገርበት ማለት السلام عليك السلام عليك ባንቺ ላይ ባንተ ላይ ገባችሁ ነው ቅድም ተናጋሪ የሚባለው ምን ምንድን ነው በአማርኛው በእንግሊዘኛው ወይ ደግሞ በአረብኛው እንዴት እኔ እኛ የሚለው ተናጋሪ ነው ይሄ ሙተከልም አንተ አንቺ እናንተ የምንለው ደግሞ ሙኻጠቡን ሶስተኛ ደረጃ ደግሞ ምን አለ እነሱ እሱ እሷ የምንለው ነው። ይሄ ደግሞ ሶስተኛ ደረጃ ላይ ያለው። እንደዚህ ሁለተኛ ደረጃ ላይ እንዳለ ሰው የምትጠቁመዋ ካፍ እቺ ካፍ ሁለተኛ ደረጃ ላይ ያለ እንደምትጠቁመው እያናገርኩ ያለው አሰላሙ አለይከ አልናርል ሰላም በአንተ ላይ ይሁን አንተ የሚለው እዚህ እያናገርን ያለው ሰው አይመስልም። ስለዚህም ይህን ካፈል ኺጣብ ኺጣብን የሚጠቁመው ይህ ሁለተኛ ደረጃ ላይ ያለውን የሚጠቁመው ማለት ነው ካፍ لغير الله ورسوله ከተጠቀመ ሶላት ውስጥ ይላሉ ይሄው ዑለማዎች ሰጋጅ ሆነ ከአላህና ከመልእክተኛው ውጪ ካፍል ኺጣብን ከተጠቀመ በጠለ ሶላቱ ማለት ሶላቱ ይጠፋል ለምሳሌ አንተ መጣ አንድ ሰው ምን አለ ወይ ቆሞ ሊሆን ይችላል ወይ ደግሞ ተሸኩል ላይ ሆኖ አሰላሙ አለይከ አለ አንተን አሰላሙ አለይከ ብሎ አለ ሰላቱ አለ ወይ ከተባለ ባጥል ሰላቱ ለምን ይሄንን ማናገርን ወዴት አመጣ? ከሰላቱ ውጭ ወዳለ አካል ወይም ወደ ሁለተኛ ወደሚያናግሩ ሰው ለው ደኸለ አለይከ ረጅሉን ወአንተ ቱሰሊ ፈቃለ አሰላሙ አለይኩም አንድ ሰው በአንተ ላይ ገባ እየሰገድክ አሰላሙ አለይክ አልከው ፈቁልተ ወቃለ ነው እሱ አሰላሙ አለይክ አለ እሱ ፈቁልተ አለይከ አሰላም አልከው በጠለ ሰላቱከ ሰላት ይጠፋ ኢላ አን ጃሂለን ይሆን ጃሂል ካልሆንክ በስተቀር ጃሂል ከሆንክስ አንተ ሰላት ጠፋን አለማወቁን እንግዲህ አንዱ ሰላት ጠፋ አለው በቃ ተናገርክ ሰላት ጠፋ እዚህ ደግሞ ከጎኑ አዋቂ የሆነ ሰው ካለ ሰላት አልጠፋም በዚሁ ቀጠልበት ነው የምንለው ከአሁን በኋላ እንዳትናገር እንለዋል ጃሂል ሆኖ ለምሳሌ ሰለምቴ ነው ሰላት ውስጥ መነጋገር እንደማይቻል አያውቅም። እሱ ሌላ ቦታ እንግዲህ እያወራ ሰግዶ ይሆናል፣ ሌላ ዓለም ላይ ማለት ነው። ወደዚህ ዓለም ሲመጣ ደግሞ አላወቀውም። እንደዛ መስሎት አላሁ አክበር ካለ በኋላ እንዴት ነው አሁን ምንድን ነው ማለት ያለብኝ አለ። ዞር ብሎ አጠገብ ላለ አንተ እየሰገድክ አይደለም ምን ትለዋለህ? እንግዲህ ከአሁን በኋላ እንዳታወራ ሰላትህ ጤና ነው ብለዋል። እስካሁን የሰገድከው ልታወራል ያው አላህ አልፎልሃል ከጀህልና ካሁን በኋላ እንዳትናገር እንለዋለን። ከነገርነው በኋላ መናገር አይቻልም ሰላት ውስጥ ብለን ካልነው በኋላ አሁንስ እንዴት ነው እንዴት ነው ሩኩዕ የሚደረገው ብሎ ካለ እንታ ሰላቱ አብቅቶለት አስቀር ሰላት። ለምን ይሄ ሁለተኛው ከምን በኋላ ስለሆነ ከተነገረው በኋላ ስለሆነ ማለት ነው። عليك السلام። አለ እንግዲህ መጀመሪያ አካባቢ ሰላት ውስጥ ማውራት አልተከለከለም ነበር። ድሮ መጀመሪያ ሸሪዓ ሲመጣ መጀመሪያ አልተከለከለ እያወሩ ሰው ነው። ከዛ በኋላ ወቁሙ ሊላሂ ቃኒቲን አይ ተባለ። ዝም ብላችሁ ቁሙ፣ አታውሩ ሌላ ወሬ ተባሉ። ከነቢዩ ስ ሰለም ጋር እየሰገዱ አንድ ሰሓባ አላወቀም። አንዱ አልሐምዱሊላህ ሲለው የርሐምከ አላህ አላህ ይዘንልህ። እንግዲህ ይኸው ቢያውቅ ኖሮ ሰላቱ ይጠፋ ነበር። ሰሓቦቹ ገልመጥ አደረጉት። እንግዲህ ያልሆነ ነገር አንድ ሰው ሲያመጣ ገልመጥ ይደረጋል። እንዲመለስ እንዲቆጠብ ነው። ገልመጥ ሲያደርጉ ሰሃቦቹ ማ ባልኩም ተንዙሩ ላይ ላይ ዛሬ ደግሞ ምን መጣ ነው? እኔ እኔ የምታዩት አላችሁ። ምን መጣ ደግሞ ዛሬ እኔ ነው የምታዩት ብሎ ተናገረው ሰሃቢ። ከዛ እኔ እንዲህ ዝም በል እንደማለት ብዙ አታውራ እንደማለት ነው። በቃ ሰላት ውስጥ ከዛ እንደዚህ ሲሉት ፈበለምቱ አነሁም ይሰክቱነን ያለ ዝም በል እያሉኝ ነው መሰለኛልና ዝም አለ። ነቢዩ ስ ላ ሰለም ካለቀ በኋላ ማን ነው ያወራው አሉ። እንዲህ እንዲህ ኢነ ሰላተ ላ የስሉሑ ፊሃ ሸይኡን ሚን ከላሚ ናስ እቺ ሶላት ማንም የሰው ንግግር በውስጧ ሊነጋገሩ የተገባ አይደለም። እሷ ማለት ቁርአን መቅራት፣ ተስቢሕ ማድረግ፣ ዚክር መዘከር ነው እንጂ ሌላ የሰው ንግግር አይገባበትም ብለው ተናገሩኝ፣ ነገሩኝ፣ መከሩኝ ይላል። እንደውም የነቢዩ ስ ላ ሰለም ባህሪ ሁላ አንስቶ እዛ አወዳድሷቸዋል። አልገላመጡኝም፣ አልሰደቡኝም፣ አላስመቱኝም ማለት እንደው እንደ ስልጣናቸው ቢሆን ነቢ ስ ሰለም አንድ ሁለቴም ቢሆን <laughs> እዛች ገረፍ ገረፍ አድርጎት ይሄ ሰው ሰላት ይበጠብጣል ይችላሉ፣ መገልመጥም ይችላሉ አንተ እንዴት ያለህ ጃሂል ነህ ደግሞ እኔ እዚህ እያለሁ እኔ ዓሊም እያለሁ ከሰሃቦች ውስጥ ስንት ትላልቅ ዓሊም እያለ አንተ አይነቱ ጃሂል መፈጠሩ አይገርምም ብለውም ሰው ፊት አላስደነበሩትም ነቢ ስ ገባን አይደል ምን ያደረጉት ጠበቁለት ውስጥ ያለውን ሽዑሩን ጠበቁለት ለዚህ ነው ምን ያለው ውጭ ወጥቶ ያኛው ያየው ለየት ያለ ብለው ይሄኛው አልሰደቡኝም አላናገሩኝም ብሏል። ልክ እንደዚሁ በተመሳሳይ አንዱንም እንደዚሁ መክረውት የማይሰራ ሰርቶ መክረውታል ረሱሉ ሰለላሁ ዐለይሂ ወሰለም ሽንቱን መስጊድ ውስጥ እንደመሽናት ከዛ ሰሃቦቹን አቆሙና መከሩት። አራቢ ነው እሱ ዘላን ነው፣ ምንም የሚያውቀው ነገር የለም። ዘላን የሆነ ሰው ደግሞ ከሰውም ስለማይቀላቀል ብዙ ችግሮች አሉ ማለት ነው። ከዛ ተያይዞ የሚመጡ አለመሰልጠን፣ ነገሮችን አለመረዳት እንዲህ ያለው ነገር አለ። ይሄ ደግሞ ጥሩ አይደለም። አንድ ሰው ከሰው ተግባብቶ ሰው የሚኖርበትን ሁኔታ ተላምዶ ነው እንጂ መሄድ ያለበት እንደ አውሬ ዝም ብሎ እንደው በራሱ ብቻ የሚራምድ ከሆነ ይህ አደጋ የሰው ባህሪ አይደለም። ነብዩ ሰለላሁ ዐለይሂ ወሰለም ለማንኛውም ይህንን ሰው አትንኩት ብለው በማለታቸው ደስ ብሎት አላሁመ አርሐምኒ ወሙሐመድን ወላ ተርሐም መዐና አሐድ ብሎ ዱዓ አድርጓል። ያላዋቂ ሰው ይላሉ። እንደዚህ ሆነበት። የእሳቸውን መረጋጋት የእሳቸውን አስተምሮ ሲያይ በጣም በቃ ተገረመባቸው። እሱ ለራሱ ዘላን ነው። ብዙም ንግግር እንኳን አይችልም። ያው ንግግርም ሲያበላሽ እናየዋለን። አሁን ትንሽ እዛ በኋላ ደስ ብሎት ምን አለ? ሰግዶ ብሎ ዱዓ ሲያደርግ ጌታዬ ሆይ እኔና ሙሐመድን ብቻ ዘንልናል ከዛ ውጭ ያለውን አትዘን። አሁን ይሄ እንግዲህ ስህተት እዛ ያወገዙበትን ሰሃቦች አትዘንላቸው እንደማለት ይሄ ስህተት ነው። ለዛ ነው ነብዩ ሰለላሁ ዐለይሂ ወሰለም ያሉት ضيقت واسع ሰፊ ሆኖን አጠበቅከው አሉት። ይህም ስህተት ነው ማለት አላህ ለከሊና ለከሊ ብቻ ዘን የሚባል አይደለም። የአላህ ረሕመት ሰፊ ለሁሉም ይዘን የሚባል አላሁመ ረሕመት ጀሚዕ ሙስሊም ነው አጠቃላይ ሙስሊሞችን እዘንላቸው እየተባለ ነው እንጂ ዱዓ የሚደረገው ከሌና ከሌ እዘንላቸው እኔም በቃ እዘንልኝ እንደዚህ የአላህ ረህመት የሆነ የተቆራረጠ ትንሽዬ በባኮ የተቀመጠች ትንሽ ምጥን ነገር ነው ያስመሰለው ማለት ነው ሰውየው እንዲያልቅ የሚፈራለት ነገር ይህ ታዲያ ኸጣ ኸር እዚህ አሁን ምን አለ خطابه <clears throat> አይቻልም አለ አንደኛ ይኸውላችሁ فقلت عليك السلام بطل صلاتك الا ان تكون جاهلا جاهل ካልሆንክ በስተቀር ሶላት ይጠፋል ይሄ ጃሂል የሆነው ሰው ነቢ ስ ላ ሰለም ሰላተ ጠፋል ቅድም አውርተሃል ተነስ ስገድ አላሉትም ገባናላ ተነስ ስገድ ያስነጠሰውን ሰው የርሐምከላህ አላለም እንጂ አወራኩ ግን ጃሂል ስለሆነ ነቢ ስ ሰለም አላስደገሙትም ጃሂል የሆነ ሰው ቅድም ሰላት እየሰገድኩኝ አወራሁኝ አለ አንድ ሰው ምንም የሚያውቀው ነገር የለም ስለ ዲን ማለት ነው። ገና ሰላት መጀመሩ ጠየቀን መጥቶ ሰላት አውርቼ ነበር ቅድም ሰላት ይጠፋል ወይ ብሎ ከአሁን በኋላ እንዳደግም ብለን ነው እንጂ የምናሳስበው ሰላትን የቅድሙን ድገም አይባልም። ለምን የቅድሙን ሳያውቅ ሰርቶታል። ነቢዩም ሰለላሁ ዐለይሂ ወሰለም በዘመናቸው ተከስቶ አልፈዋል። ይሄ አያስደግምም ማለት ነው። በጃሂል ከሆነ ይታለፋል። አልወጅሁ ሳኒ ሁለተኛው ሁኔታ ደግሞ ምንድነው? ሰላት ውስጥ ማውራት ከይፈ ሰሐ አን ዩኻጠበ ወሁወ ጋኢቡን እቺ መሰላዋ እንዴት ነው አሰላሙ አለይከ ብለን አልነበረም አለይከ የምትለዋ ላይ ነው አይደለ ሁለት ኢሽካል ይመጣል ያሉት አንደኛ እንዴት ሰላት ውስጥ ማውራት ተቻለ የሚል ይህንም መለስ ነው ከነብዩ ጋር የሆነው ሙስተፍና ነው ብለን ነው ሁለተኛ ከይፈ ሰሐ አን ዩኻጠበ ወሁወ ጋኢብ ነቢዩ ስ ሰለም ጋኢብ ናቸው ጋኢብ ማለት እዚህ የሌለ ወይም እንደኛ አሁን ስለ ነብዩ ብናወራ እሳቸው ያለ ሩቅ ያለ እንደዛ አድርገን ነው እንጂ የምናወራው አንቱ እርሱ እያልን እናናግራለን አሁን የቱ ጋር ነው ያሉት የለም እኮ ታዲያ እንዴት አሰላሙ አለይከ ተባለ ለምን አሰላሙ አለይሂ ለምን አልተባለ በሶስተኛ ደረጃ ለምን አላናገርናቸው ለምን ልክ እዚህ እንዳለ ነገር አናገርናቸው ከተባለ ወሆ በዒዱ ሚንከ ካንተ ርቀው ሳለ ጋኢብ ነው ነቢ ስ ሰለም ርቀው ነው ላ የስማዕ አይሰሙም ወለው ባዕደ መውቲህ በል በል ይልቁኑ ባዕደ መውቲህ ነቢ ስ ሰለም ከሞቱ በኋላ ፈሁወ መይቱን ዓለይህ ሰላቱ ወሰላም እንዴትኛውም ሰው የሞቱ ናቸው እና አሁን በህይወት የሉም እንዴት አሰላሙ አለይከ ተባለ። ሰላም በአንተ ላይ ለምን ተባለ? ሰላም በሱ ላይ ይሁን በዛ ነብይ ላይ ለምን አልተባለ? በአንተ ላይ እየተባለ ልክ እዚያ አጠገብ እንዳሉ ለምን ተደረገ? አነ ሙኻጠበተና እያሁ ሰውፈ ቱንቀሉ ኢለይህ ይሄ የሆነበት ምክንያት እኛ ከነብዩ ጋር ያወራነው ወሬ ልክ በቀጥታ ዛሬ ላይ እንዳሉ ቴክኖሎጂዎች ማለት ነው በቀጥታ እንደሚደርሰው ነቅል ተደርጎ ይሄው ንግግራችን ለነብዩ ስለሚደርስ በዚህ ምክንያት ነው ይላሉ فإن الرسول صلى الله عليه وسلم يقول النبي صلى الله عليه وسلم ብለዋል من سلموا علي በእኔ ላይ ሰላትን ሰላምን አውርዱ فإن تسليمكم የእናንተ ሰላም ማውረድ እኔ ላይ يبلغني أينما كنت أينما كنت አይደል فإن تسليمكم يبلغني أينما كنتم እንደማለት የትም ብትሆኑ ይደርሰኛል የሆናችሁበት ሆናችሁ እኔ ላይ ሰላም ብታወርዱ ይደርሰኛል እያሉ ስለዚህ ምን አለ ኪታቡ ላይ ፈኢዛ ሰለምተ አለይህ አልሸ ነቢዩ ላይ ሰላምታ ስታወርድ ፈኢነ ተስሊመከ የብልغሁ ሰላምታ ይደርሰዋል ፊ አይ መካን ኩንታ የትም ብትሆን ወሊቁወት እስትሕዳሪከ በቀልብህ በደንብ አድርገህ ከማስገኘትህ ከማስገኘትህ በጣም ከማስገኘትህ خاطبته نبينا أن نقركته كأنه حاضر بين يديك لك كفلة في تس إن دالوا أدرقه وإن كان بعيدا أروق بيخول الموقع من بلا أن نقركته مالنا السلام عليك بلا ورحمة الله يا الله رحمة بانت لي يخول ملو ورحمة الله ملو الرحمة ورحمة ملو مع التسليم فيها التمام كتسليم قاسمة رحمة منو يهون نقر الدنيا لأن بالرحمة حصول المطلوب لمن ببال برحمة مطلوب الدنيا مطلوب مالك بيفلق نقر برحمة الدنيا وبالسلام بسلام دمو زوال المرهوبة يميفر نقر يوقده فإذا اجتمع السلام والرحمة ሰላምና ረሕመት ከተሰባሰበ ከሙለ ሊልኢንሳን ማ ዩሪድ ለአንድ ሰው የሚፈልገው ነገር ተሟላል እሱ ምንድን ነው የሚፈራው ነገር ተወገደ የሚፈልገው ነገር ተገኘ ከዚህ ውጭ ያለ ነገር እኮ ሁለት አይነት ነው ወይ የምንፈራው ነው ወይ የምንፈልገው ነው የምንፈልገው ከተገኘ የምንፈራው ከተወገደ ምን አለ فأنت الآن አሁን አንተ ተስአሉ ላህ አላህን ተጠይቀዋለህ አን የርሐመሁ ነብዩ እንዲያዝንላቸው ማዓ ሰላሚ ዐለይህ እሳቸው ላይ ሰላም ከማውረድ ምንም የጎደለ ነገር ሁለቱንም አስገኘህ ማለት ነው ለነብዩ ሰለላሁ ዐለይሂ ወሰለም። ይሄው እንግዲህ እዚህም ጋር የምታዩት ወራህመቱላህ የአላህ ረህመት ለማን ይድረስ እያልን ነው? ለነብዩ ሰለላሁ ዐለይሂ ወሰለም ይድረስ። አላህ ይዘንላቸው እያልን ነው። እንግዲህ ዱዓ ነው የሚደረግላቸው ለነብዩ ሰለላሁ ዐለይሂ ወሰለም ማለት ሰላት ውስጥ ሆነን ዱዓ ነው እያደረግን ያለነው ነብዩን ዐለይሂ ሰላቱ ወሰላም ለእሳቸው ዱዓ እያደረግን ነው ለእሳቸው ደግሞ ዱዓ የሚያስፈልግ ከሆነ እሳቸው የማይለመኑ ከሆነ ከእሳቸው ውጭ ያለው ደግሞ ጭራሽ በባሰ ነው ለእሱ ዱዓ ነው እንጂ የሚያስፈልገው አይለመንም እሱን መለመን ሽርክ ነው የሚሆን ወአማ البركات በረካት ተብሎ የተጠቀሰው ወረሕመቱላሂ ወበረካቱሁ አልነርለም التحيات السلام عليك أيها النبي ورحمة الله وبركاته يا الله رحمتنا بركة بأنت ليه الجنة بركات ميلو والبركات جمع بركة يا بركة جمع بركات بال والبركة بركة مالك كثرة الخير ودوامه يا خير نجر مبزاتنا مكتبل مبزات كثرة مبزات دوام مزوطة مكتبل يقول أهل اللغة أهل اللغة إلى إنه مشتق من البركة فبركة نتوسده نعم هنا مارين يولي ቢርካ እንላለን አይደለም? ይሄ ውሃ የሚሰበሰብበት ቢርካ ነው እኮ አይደለም የሚባለው። ታዲያ ይሄ በረካ የሚባለው ከቢርካ ነው የተወሰደው አስሉ ራሱ የቋንቋው አመጣጥ ቢርካ ማለት በአረብያው ሙጅተማዑ ልማ የውሃ መሰባሰቢያ ማለት የውሃ መጠራቀሚያ ቢርካ ይባላል። እንግዲህ በረካ ከዚህ ነው የተወሰደው ሲባል የውሃ መጠራቀሚያ ሁለት አይነት ይፈታል። አንደኛ ከመጠራቀሙ የተነሳ ብዙ ውሃ ይገኛል ሁለተኛ ደግሞ የተገደበ ስለሆነ ውሃው እዛ ዘውትሮ ይቀመጣል وعادة ما تكون كبيرة ብዙ ጊዜ ቢርካ የሚባለው ነገር አረብያው ላይ ያለው وعادة በተለምዶ ما تكون كبيرة ትልቅ ነው የሚሆነው والماء فيها ثابت ውሃም እንደዚሁ እዛ ውስጥ የሰበተ ሆኖ ይገኛል። ገባናል? አንደኛ በዛው፣ ሁለተኛ ደግሞ እዛ ውስጥ ቆየ። በረካም እንደዚህ ነው ማለት ነው። በረካ ይስጥህ ማለት ማለት ነው። አንደኛ ይብዛልህ ማለት ነው። ሁለተኛ ደግሞ ይቆየ ማለት ነው። ማለት ለፈታህና አለይሂ በረካት ሚነ ሰማይ ወል አርድ ይላል አላህ ሱብሓነሁ ወተዓላ ከሰማ የሚያወርደው የሆነው ዝናብ በረካው በጨመረ ቁጥር ወይም በረካ በተገኘበት ቁጥር ምንድነው የሚሆነው? አንደኛ የሚሰጠው ምርት በጣም ብዙ ይሆናል። ሁለተኛ ደግሞ ትንሿም ደግሞ እየቆየች ነው የምታልቅ። ገባናላ ስታልቅ በአንድ ውድም አይልም ማለት ነው። እንደ የአሁኑ እህልና የድሮ እህል የሱነኑ ባልተቤት አቡ ዳውድ ረሂመሁላህ አንድ ሀብሀብ ግማሹ እንደዚህ በአህያ ተጭኖ ሲሄድ አይቻልም። እንግዲህ እንደዚህ ተቆርጦ ግማሹ በአህያ ተጭኖ ሲሄድ በጣም ከትልቅነት ይሄ እንግዲህ ከነብያችን በኋላ አቡ ዳውድ ከዛ በኋላ ነው። ከዛ በፊት የነበረው ደግሞ በረካ በጣም ትላልቅ ነው አሀታ ስንዴዎች ራሱ አንዳንድ ቦታ ላይ አሀታ ሙዚየም ውስጥ ምናምን ተገኝቷል ይባላል والله اعلم እኔ ባላይ በጣም ትላልቅ የሆኑ ስንዴዎች ማለት ስንዴ የድሮ ስንዴ ነው በጣም ትላልቅ የሆነ ስንዴ ያሁን በረካ ማጣቱ ምን ያደርገዋል አንዴ ሄዳ ሄዳ ትናንሽ ነው አሁንማ ጤፍ ልትሆን ነው ስንዴዋ ሄዳ ሄዳ ማለት ሱብሃንአላህ ኸይር ታዲያ የአንድ ሐዲስም ላይ እንደዚሁ ነቢዩ አለይሂ ሰላቱ ወሰላም ወደ አኺረ ዘመን ሲደርስ አላህ ለመሬት በረካን ይሰጣትና ይላል። የዛ ጊዜ ስለሚመረቱ የሆኑ ነገሮችም እንደዚህ አንስተው በጣም ትላልቅ የሆነ ፍሬ እንደሚኖራቸው የመሬት በረካ ከመመለሱ ትላልቅ ፍሬ እንደሚኖራቸው ሐዲስ ላይ መጥቷል። ስለዚህ መጀመሪያ ምን ነበር ማለት ነው? ፍሬው እንደዛ ነበር። በረካውን እያጣ ነው ምን ያደረገው? ظهر الفساد في البر والبحر بما كسبت أيدي الناس የሰው ልጅ እንደው በሚሰራው ወንጀል አላህ ስብሓነሁ ወተዓላ ከየብሱም ላይ ከባህሩም ላይ በረካውን እያነሳው እያነሳው ሄዱ ነው ዛሬ ላይ የምናየው ላይ የደረሰው ማለት ነው። ነዑዙ ቢላህ። ለማንኛውም በረካ ማለት ይሄ ነው። በረካ ማለት አንደኛ ይበዛል፣ ሁለተኛ ደግሞ ያችው ያቺ ነገር ምን ይኖራታል? ሰባት ይኖራታል፣ ትጸናለች ማለት ነው። ቢያልቅም እንኳን ጊዜውን ጠብቁ። አሁን እንደምታዩት ዛሬ ጥሩ የሆነ ደሞዝተኛ ይባላል። በጣም በብዙ ሺህ ብር ነው የሚከፈለው ይባላል። እሱ ልጆቼ ራበብኝ እያለ ይጮሃል ከፈለገ ማለት ለምንድን ነው ዝም ብሎ ብር ቆጥሮ ቆጥሮ እንደው አሽገው ሲሰጡት እንደው ብር የሰጡት ይመስላቸዋል እነሱም እሱም ደግሞ ብር የተቀበለ ይመስላል። ሲያወጣው ምንድን ነው ብትን ነው። የት እንደገባ የሚያውቀው ነገር የለም። ያው ድሮ እንደምታውቁት ነው ማለት ነው። አንድ ሰው የሆነ ስራ ከያዘ ለቤተሰቡም ለዘመዶቹም ይተርፋል። አረፋ ገባ ማለት እንዳለ አረፋ በአረፋ ያደርገዋል ሰፈሩም ከተማ ገብቶ አንድ ሰው ወደ ገጠር ሄደ ማለት ውጭ የማይሄደ ማለት አንዱ ይሄዳል ልክ እንደ ሶማሌ ከልቁ በአጠቃላይ ያለ ስራ ቁጭ ብሎ ይባላል ድሮ አሁን አሁን ለራሱ መሆን ይሄ ሁላ ምንድነው የበረካ መጣጣት የበረካ መጣጣት ነው ድሮ አንድ ሰው ከውጪ መጣ ሲባል ወለው እንደው አንድ አማማም ቢሆን ይደርሳል ለፈልቁ ሁላ ነው ሰው የሚደርሰው ማለት ነው። አሁን እንደዚህ የሚባል የለም። ቃመት القيامة ነፍሲ ነፍሲ ነው ሁሉም ነፍሲ እንደሚለው ማንም ዞር ብሎ ሰውን የሚያይበት አይደለም። ያ ምንድነው ሰው ሰው ላይ ጨክኖም ሳይሆን ራሱ ነገሩ ነው። ኑሮ የሚባለው ነገር ወደ ንሮ ከተቀየረ ስለቆየ ነው። ኑኗ በማ ተነስቷል ይባላል። ኑሮነት የላትም ይባላል። ንራለች በጣም እንደዛ አልሙሂም ይሄ በረካ የሚባለውን አንድ ሰው ተጠይቀው ወላሁ አለም እንደዚህ ብለው መልሰዋል ይባላል። በረካን አልገባኝም ብለው ጠይቋቸው የበጎችና የዚህ ምንድን ነው ውሻ ምሳሌ አምጥተው በዛ መስለው አስረድተዋል። ስንት ነው በግ የምትወልደው ሲባል ከበዛ ሁለት፣ በጣም ዘር አላት ከተባለች ከስንት አንዴ ሶስት። ከዛ ውጭ እንግዲህ በጎች የሚወልዱት አንዳንድ። ውሻውስ ስንት ነው የሚወልደው ከተባለ እርግፍ ነው አይደለም። ሲወልድ እኮ እሱ በጣም ነው የሚወልደው ደግሞ ቶሎ ቶሎ ነው የሚወልደው። የዛኛውስ በጉስ እየጠበቀ ነው። ክፍተት አለ በጣም የሚታረደውና የሚበላው ከተባለ በሀገራችን እንደው ወደ ቻይና ነት በሀገራችን ታርዶ የሚበላው የትኛው ነው? በጉ በአንድ ከተማ ላይ እንደው እንደ አዲስ አበባ አንድ የሚያልቀውን በግ ጭንቅላቱን አጥተው እንደዚህ ቢደረድሩት አሁን መሬቱን አይደለም ይበላል። ጃሳዱን ሳይሆን ጭንቅላቱን ብቻ በአንድ ከተማ ስንት በግ ነው የሚያልቀው በቃ እንደዛም እየሆነ በጎቹ አሉ ዝርያቸው አልጠፋም አሉ ሼኽየው ገባ ውሻ የምታገኘው የት ነው ከተባል እንትና ጋር አንድ ውሻ አለ ይባላል እንትና ጋር አንድ ውሻ አለ እንደ በግ ብዛት የለውም ምን ከመሆኑ ጋር ማንም የሚበላው ካለመኖሩ ጋር ውሻ በረካ የለውም በግ ደግሞ በረካ አለ ልክ እንደዚህ ይሄ ሁሉ ይታረዳል ዝርያው ይቀጥላል ሲወልድ ደግሞ ጠብ ጠብ ነው የሚያደርግ ከስንት አንዴ ነው አይደለም የሚወልደው በዛ ላይ ደግሞ በዛ ላይ እንደዛኛው ሳይበላ የሚተው አይደለም ማለት ያ በራሱ ጊዜ ያልቃል በቃ በረካ ስለሌለው እዛ ሞቱ እዛ ሞቱ ነው የምታገኘው አልሙሂም በረካ የሚባለው ከሁለት አንጻር ነው በረካ የተባለው አንደኛ መብዛቱ ሁለተኛ ደግሞ መስበቱ መቆየቱ ማለት ነው አላህ በረካ ይስጥህ ማለት አላህ ያብዛልህ አላህ አንተ ጋር ያቆየው ይህንን ነገር ነው ሁለት ማዕና ነው ያለው خلاصة المعنى أنك تسأل الله سبحانه الله سبحانه وتعالى ستيقوا له أن يسلم سلام ليرد رسوله صلى الله عليه وسلم يسلم ملكتني عليه الصلاة والسلام سلام ليرد وأن يعمه الله سبحانه وتعالى أن بيلبسته بالرحمة والبركات برحمة الله وبركات ثم تنتقل كذا تزاوران السلام عليك أيها النبي ورحمة الله وبركاته قال لك السلام علينا وعلى عباد الله الصالحين ይሄ ደግሞ ሌላ አረፍተ ነገር ነው ሰላም በእኛ ላይ ይውረድ በአላህ ስብሓንሁ ወተዓላ ባሮችም ላይ ይላል አለይና የሚለው እንቁልና አልሙስሊሚን አሽከለ አለይ አለይና ከተባለ በእኛ ላይ ሲል ማን ነው የተፈለገው ሙስሊሞች ማለት ነው السلام علينا وعلى عباد الله الصالحين السلام علينا ሲባል ሙስሊሞች ብለን ተፈሰርናት እንጂ علينا በእኛ ላይ የሚለው وعلى عباد الله الصالحين ከሚለው አባባሉ ጋር እሽካል ሊፈጥር ነው ለምን وعلى عباد الله الصالحين በአላህ Subhanahu Wa Ta'ala ሷሊህ በሆኑ ባሮችም ላይ ያለ እዛ ውስጥ ማን ሙስሊሞች አሉ አጥፍ ደግሞ ለሙጋያ ብለን ልንል እንችላለን የዚህን ጊዜ አሁን እንዴት ነው የሚደረገው ከተባለ وإن قلنا معشر الأمة الإسلامية الذين هم أمة محمد عليه الصلاة والسلام معشر الأمة الإسلامية أنه من يعلم معشر الأمة الإسلامية الذين هم أمة محمد يا نبي صلى الله عليه وسلم أمة يهون تنو قال صار المراد مراد يهون لكم بعباد الله الصالحين سبال كل عبد صالح في السماء والأرض كل عبد بارع الله صالح ملكام هنا في السماء والأرض بسماء الناب بريت يعني السلام علينا يملوا إن قلنا المسلمين أشكل عليه قوله على عباد الله الصالحين يملوا يا نسوت ስለዚህ ምን እንበል ሌላ አማራጭ አለ እንዴ አለይና ማዕሸረ ልኡመተ ልእስላምያ ነው ያው የዚህች ኡማ ሙስሊሙ ህብረተሰብ ማለት ነው አለይና ሚል ሰላም በእኛ ላይ ወአላ ዒባድላህ ሷሊሒን ሲባል ደግሞ ሷሊሕ የሆኑ የአላህ ባሮች በሰማዕም በመሬትም ያሉ የሞቱም የሞቱም የዚህ ኡማ ያልሆኑም ይገባሉ ገባ ወአላ ዒባድላህ አሷሊሒን ስንል እዚህ ጋር ታዲያ አለይና የሚለውን ለዚህች ለኛ ኡማ እንፈስራለን። ወአላ ዒባዲላሂ ሷሊሒን የሚለው ደግሞ አም ነው እንላል። ጠቅላላ ነው። ይችንም ኡማ ይከታል። ማንንም ይከታል? ከዚህ በፊት የነበሩ ኡማዎችንም በመሬት ላይ ያሉትንም ሰማዕ ላይ ያሉትንም ይሄኛው ሰፊ ነው። ወአላ ዒባዲላሂ አሷሊሒን እንደዚህ ብለን እንላለን። ምንና ምንድነው ልንል ማለት ነው? خاصنا عمنو لنن مالك قطرنا شيخ منالو صار المراد بعباد الله الصالحين الزقا وعلى عباد الله الصالحين سنل كل عبد صالح في السماء والأرض لهنه وإذا قلنا المصلين قل مصلوك بلن كفسرنا السلام علينا سلام بين علي يورد سنل ሰጋጆች በሚል ከፈሰር ነው አሽከል ዓለይና ችግር ሊፈጥር ይችላል። መቼ ሊአነ ልኢንሳን ቀድ ላ የኩኑ ማዕሁ አሐድ አንድ ሰው ከእሱ ጋር ማንም ላይኖር ይችላል። ብቻውን እየሰገደ አሰላሙ ዓለይና የዚህ ጊዜስ ሊባል ነው። ሰጋጆች ከእሱ ጋር አብሮ ያሉትን ነው በሚለው ከተሄደ አሁንስ የሚል ጥያቄ ይመጣል። ቀድ ዩሰሊ ዋሕደ ብቻውን ሊሰግድ ይችላል ሰውየው። فأحسن الأقوال في ذلك أن نقول علينا نحن معشر أمة محمد صلى الله عليه وسلم ስለዚህ የትኛው ነው የሚሻለው? እኛ የነቢ ሰለላሁ ዐለይሂ ወሰለም ኡማ የሆን ነው ለማለት ነው። አሰላሙ ዐለይና የሚል ሰላም በእኛ ላይ ሲባል በዚህች ኡማ ሙስሊሞች ላይ ማለትም የተፈለገበት ነው። ወዓላ ዒባድላሂ ሳሊሒን የሚለው ከተባለ እሱ ይመጣል። ወዓላ ዒባድላሂ ሳሊሒን የሚለው የሽመሉ ኩለ ዓብድን ሳሊሒን ፊሰማኢ ወልአርዲ ሰማዕም ላይ መሬትም ላይ ያለውን ሳሊስ የሆነ የአላህ ባሪያ በአጠቃላይ ያካትታል። የቀውል ነቢይ ስ ሰለም ነቢ ስ ሰለም ስላሉ ፈኢነኩም ኢዛ ፈዓልቱም ዛሊከ ፈቀድ ሰለምቱም አላ ኩሊ ዓብድን ሊላሂ ሳሊሂን ፊ ሰማይ ወላሉ እናንተ ይህንን ባደረጋችሁ ጊዜ በእርግጥም ሰላምን አውርዳችኋል ሳሌህ በሆነ ላይ በአጠቃላይ በሰማም በምድርም ያለ ላይ ሐተ ልመላኢካ መላኢኮች ሳይቀር እነሱ ላይ እንኳን ሰላም እያወረድን ነው ማለት ምን ካል ዋላ ዒባድላህ አሳሊሂን በተባለ ጊዜ ለምን ሊአነ ሰሓባ ካኑ የቁሉና ሰላም አለ ጅብሪል ወሚካኤል መጀመሪያ ላይ እንግዲህ ነቢዩ ሰለላሁ ላሁ ሰለም በነበሩበት ጊዜ አንድ ሰው የተለያየ ነገር ከራሱ ከራሱ ቢያደርግ ችግር የለውም ለምን ወቅቱ ወቅት ተሽሪዕ ስለሆነ ነብዩ ስለ ላሁ ወሰለም መልካም ካልሆነ ይከለክሉታል ይቆማል ጉዳዩ ገባናለ አሁን ግን በዚህ ጊዜ ዲን ሙሉ ነው በቃ ከአሁን በኋላ አታምጡ ተብሎ ስለዚህ የሚያመጣ ሰው ቆይ ይታየና ተገምግሞ የሚባል የለም። ካመጣ ገና ቢድዓ መሆኑ ሲታወቅ ምን ይሆናል? ሙንከር ይሆናል፣ ይመለሳል። ግን በዛ ጊዜ ምንድነው ሰሃቦቹ ከራሳቸው ጥሩ ነው ብለው ያሉትን ነገር ይናገራሉ። ነብዩ ቅራር ካደረጓቸው በዛ ይደቃል። ነብዩ ከጣሉት ግን ምን ይሆናል? ይወድቃል። ለዛ ነው ምን ያለው ሀታ እንደውም እንኳን ነብዩ ሰለላሁ ዐለይሂ ወሰለም አይተውት ማረጋገጥ ይቀርና በዛ ዘመን ከተከሰተ ብቻ እንደ ማስረጃ አድርገን በዛ ዘመን ተከስቷል በዛ ዘመን ነቢዩ ስ ሰለም ይወቁትም አይወቁትም መከሰቱ ብቻ ማስረጃ ነው ብለን ማምጣትም እንችላለን እንዳለ ያሉ እንዳለ ባለፈው ኩና ናዚል ወልቁርአን የንዚል እንዳሉ ሰር ለማንኛውም ሰሃቦቹ ምን ይሉ ነበር ይኸው መልካም መስሏቸው አሰላሙ አላ ጅብሪል አሰላሙ አላ ሚካኤል በጅብሪል ላይ ሰላም ይሁን በሚካኤል ላይ ሰላም ይሁን ሰላም አላህ ሰላም ያውርድ እና አሰላሙ አለላህ ሚን ዒባዲሂ ይሉ ነበር ሰላም አላህ ላይ ይውረድ ከባሮቹ ይሉ ነበር ከዛ ነቢዩ ሰለላሁ ዐለይሂ ወሰለም ይህንን ነገር ሲሰሙ ምን አሏቸው ስህተት ነው አሏቸው አሰላሙ አላ ጅብሪል ወሚካኤል የሚለው ሳይሆን አሰላሙ በማን ላይ የሚለው አለላህ የሚለው አላህ ላይ ሰላም ይውረድ የሚለው ስህተት ነው አሉ ማንም አላህ ላይ ሰላም ሊያሰፍን ሊያወርድ የሚችል የለም። ሰላም ከሱ ነው ከአላህ ነው እንጂ አላህ ሰላም አይሰጠውም። ማንም የአላህን ሰላም የሚጠብቅ የለም። ለዚህ ነው ምን በሉ አሉ የአላህ መልእክተኛ ዓለይሂ ሰላቱ ወሰላም አተሕያቱ ሊላሂ ወሰለዋቱ ወጠይባቱ السلام عليك أيها النبي ورحمة الله وبركاته السلام علينا وعلى عباد الله الصالحين ይሄ መጣ ማለት ያኛው ውድቅ ተደርጎ አሰላሙ አላ ጅብሪል ወሚካኤል እያሉ እንደዚህ ሲደረድሩ የነበረው ምን በሚለው ተጠቃለለ? አሰላሙ አላ ዒባድላህ ሷሊህ ሰላም በአላህ ስብሐነ ወተዓላ ሷሊህ ባሮች ላይ በሚለው ተካተተ። መላኢኮቹም ሷሊህ ባሮች ናቸው። በዛ ውስጥ ገቡ ማለት ነው። ጅብሪል ምንድነው የሚሰራው ከተባለ ጅብሪል አለይሂ ሰላቱ ወሰላም አላህ መልእክተኞችን የላከ ጊዜ መልእክተኞችና አላህ መካከል መልእክት የሚያመላልሰው ጅብሪል ነው። እናም የመላኢኮቹ በአጠቃላይ ሰይድ ነው፣ አለቃ ነው። እሱ ነው ከአላህ ዘንድ ከሌሎቹ የበለጠ ቅርበት ያለው ማለት ቅርበት ያለው ማለት አላህ ሽርክና አለው ከአላህ ጋር ነገሮችን ያደርጋል ማለት አለ በባርነቱ ወደ አላህ የተጠጋ ነው ሙቀረብ ነው አላህ ዘንድ በባርነቱ የተቀረበ ነው አላህ ስብሓንሁ ወተዓላ ይወደዋል በዒባዳው በሙሉ እናም አላህ መርጦታል ማለት ነው። ልክ አላሁ የተቢ ሚነል መላኢከቲ ሩሱላ ወሚነ ከሰዎች መካከል መልክተኞችን ከመላእክቶችም መልእክተኞችን ስለሚመርጥ አላህ መርጦታል። ፈቃለ ረሱሉ አለይሂ ሰላቱ ወሰላም ሚካኤል የሚባለው ደግሞ ስራው ምንድን ነው ብለናል? ይሄኛው ወህይ ማመላለስ እንደሆነ ሚካኤል የሚባለው ደግሞ ዝናብን በማዝነብና የተለያዩ ቡቃያዎችን በማብቀል ላይ አላህ የመደበው ነው። መላእክቶቹ ስራ አላቸው። እና ዘላለም በማዝነብ ላይ አላህ የመደበው መላኢካ ነው። ይሄ ሚካኤል የሚባል ስራፊል የሚባል ነው። አላህ ያቺ የቅያማው ቀን የምትነፋው መነፋት አለች፣ በጥሩም በምትነፋ እዛ ላይ የመደበዋል ስራፊል የሚባል ሌላም ሌላም እንደዚህ መለኩል ጅባል የሚባል የተራሮች መላኢካ የሚባል ሐዲስ ላይ መጣ አለ። ሌላም እንደዚሁ ብዙ አሉ ማለት ነው። በስራ በስራ በስራ ይመጡ በስራ በስራ ይመጡትም በስራቸው ማጽደቅና ማመን ግድ ነው የሚሆነው። እነዚህ ሁላ እንግዲህ የአላህ ባሮች ናቸው። ያለ አላህ ፈቃድ ሊያዘንብ አይደለም ሚካኤል የተቀመጠው ገባናል። አዝነብ ሲባል ያዘንባል። ኸይር ቁሉ አሰላሙ አለይና። ታዲያ ነቢ ስ ስለም ምን አሉ? አሰላሙ አለይና ወአላ ዒባድላህ ሳሊሒን ብላችሁ በሉ። ስለዚህ ጊዜ አሰላሙ አላ ጅብሪል አላ ሚካኤል እያላችሁ የአገር ስም ከምትጠሩ ያሳርፋችኋል። ምን ትላላችሁ? አንድ ፊቱን በቃ አሰላሙ አለይኩም ሰላም በእኛ ላይ ይውረድ ወአላ ዒባዲላህ ሷሊሒን صالح የሆኑ የአላህ ባሮች ላይ በአጠቃላይ ይውረድ። የዚህ ጊዜ እንደዚህ ስትሉ فإنكم إذا فعلتم ذلك ይህንን ብላችሁ ስትሉ فقد سلمتم على كل عبد لله صالح في السماء በሰማይም ይሁን በመሬት ያለ ሷሊህ የሆነ የአላህ ባሪያ ላይ በአጠቃላይ ሰላምታን አወረዳችሁ ማለት ነው። ሰማዕም ላይ ልኑር መላይካም ይሁን መላይካም አይሁን መሬት ላይ ያለም ይሁን ሁሉም ምን ሆነ ማለት ነው ይኸው በተባለው መልኩ ሰላምታ ከአላህ ዘንድ እንዲወርድበት ተጠየቀለት ማለት ነው። ወልመላኢከቱ ምን ዒባድላህ ሷሊሒን እንግዲህ ይኸውላችሁ ሷሊሕ መባሉ አንድ ሰው እንዴ አላህ ሚን ነቢይነ ወስዲቂነ ወሹሃዳኢ ወሳሊሒን ያለው ሳሊሕ መባሉ ከዚህ አያወርደውም እንዴ ነቢያቱ ላይ እንግዲህ ዋላ ዒባድላሂ ሷሊሒን ሲባል ሙሳ ዒሳ ሁሉ ነቢያቱ ይገባሉ ይባላል ታዲያ እነዚህን ዋላ ዒባድላሂ ነቢይን አላለም አሳሊሒን ያለው ሳሊሒን ሳሊህ የሆኑ የአላህ ባሮች ሲባል በደረጃ ደግሞ ከሳሊህነት አልፈዋል እነዚህ ነብዮች ናቸው እንዴት ይመለከታቸዋል ከተባለ ኩሉ ነብይ ሳሊህ እንላለን ነብይ ሁላ ምንድነው ሳሊህ ለዚህ ነው አላህ Subhanahu Wa Ta'ala ስለ ነብዩላህ ዩኑስ ሲያወራ إذا بقى إلى الفلك المشحون በሌላ የቁርአን አንቀጽ ላይ ወደ ታች ያለው ይሄ ሱራ አልቀለም ላይ መጨረሻ አካባቢ ምንድን ነው የሚለው? ሱረቱል ቀለም መጨረሻ አካባቢ ይኸውላችሁ ምን ይላል? ፈጅተባሁ ረቡሁ ፈጀዐለሁ ሚን ሳሊሒን ፈጅተባሁ ረቡሁ ጌታው መረጠውና ፈጀዐለሁ አደረገው ሚን ሳሊሒን ከሳሊሖች አደረገው ነብይ ምን ይባላል ማለት ነው ሳሊሕ ይባላል ገባናለ ሳሊሕ ሁላ ግን ነብይ አይደለም ሳሊሕ ሁላ ነብይ አይደለም ነብይ ሁላ ግን ሳሊሕ እንደዚህ ስለዚህ ዋላ ዒባዱላሂ ሳሊሒን ስንል መላእኮቹ በአጠቃላይ ይገባሉ። ለነዚህ ሁላ ዱዓ አድርገናል ማለት ነው። ለመላእኮቹ በአጠቃላይ ሲዲቂኖቹ በአጠቃላይ ይገባሉ። ነቢያቱ በአጠቃላይ ይገባሉ። ሩሱሎች በአጠቃላይ ይገባሉ። ሹሃዳዎች በአጠቃላይ ይገባሉ። ወላ ሀምዛ ወላ ወላ ሳንል ማለት ነው። በቃ ሁሉም ስም ስንጠራ እንውላለን። ወላ ዒባዲላሂ ሷሊሂን ብሎ መጨረስ ነው። ስሙን ስንደረድርማ ያማ ስንት መዝገብ እኮ ነው የያዘው የነሱ ራሱ ታሪክ ራሱ የተጻፈው ኪታብ ነው። ስለዚህ የስም ማዕስን ልንውል ስለሆነ በአጭሩ ምን ብለን ዘጋ ነው ወአላ ዒባዲላሂ አሷሊሂን ሷሊህ የሆኑ የአላህ ባሮች ብለን ስንል ሁሉ የቀረ የለም ማለት ወልመላኢከቱ መላኢኮቹ ምን ዒባዲላሂ ሷሊሂን ሷሊህ ከሆኑ ከአላህ ባሮች ውስጥ ናቸው ቢላ ሸክ ያለምንም ጥርጥር አለ አላህም ስላለ ቁርአን ላይ ከማ ቃለ ተዓላ በል ዒባዱን ሙክረሙን እነሱ ናቸው በል የሚለው ሁም እንደማለት ነው እነሱ ናቸው ዒባዱ ሙክረሙን የተከበሩ የሆኑ ባሮች ናቸው መጀመሪያ ላተናገረው ነገር እንደ ማፍራሻ አድርጎ ነው በልን ያመጣት ምን ብሎ ስላሉ መጀመሪያ ወቃሉ ተኸዘ አራሕማን ወለዳ አራሕማን ልጅ ያዘ ብለው አሉ እነዚህ የመካ ሙሽሪኮች አላህ ልጅ አለ ብለው ይላሉ የአላህ ልጆች ማናቸው ነው የሚሉት አልመላኢካ በናቱ መላኢኮቹ የአላህ ሴት ልጆች ናቸው ይላሉ እንግዲህ የመጨረሻ ግፋቸው ማለት እነሱም ብቻ አይደለም በእርግጥ ለአላህ ልጅ ያሰበቱት ነሳሮቹ ምን ይላሉ ዒሳ የአላህ ልጅ ነው ነው የሁዶቹ ደግሞ ዑዘይር የአላህ ልጅ ነው ይላሉ የአላህ አላህ ልጅ አለው የሚሉ ሶስት አይነት አሉ ሙሽሪኩል አረብ ነሳራ የሁዶች እነዚህ አላህ ልጅ አለው የሚሉ ናቸው አላህ ታዲያ ይህንኑ ማለት ነው ቁርአን ላይ መላኢኮቹ የአላህ ሴት ልጆች ናቸው የሚሉትን እያወገዘባቸው ወቃሉ ተኸዘ አራሕማን ወለዳ አራሕማን ልጅ አለው ብለው ይላሉ ሱብሃነ ራት ይገባዋል ለምን ለአላህ ልጅን ማስበት አላህን ማቆሸሽ ነው ጎዶሎ ነህ ወራሽ ትፈልጋለህ የሚያጠናክር ትፈልጋለህ የሚያማክር ትፈልጋለህ እንደማለት ለዛ ነው አላህ ምን አለ ሱብሃነ ጥራት ይገባዋል النص الله ان جلّت وبث نجر الله ترى تجبر بل يلقونه عباد مكرمون النص من الناس نزل ملايكته عباد باروش ناس سوا باروش ناس مكرمون يتكبروا يهم فالله زند تبجاء الله سمال لا يسبقونه بالقول بل يذكر الله سبحانه وتعالى أي كدمو لا يسبقونه ملك أي خالفو تمن لا يأتون بقولهم إلا بعد قولهما ከአላህ ንግግር በኋላ ካልሆነ በስተቀር በንግግር አላህን አይቀድምም። ቀደም ቀደም ማለት እኮ ይሄ ስህተት ነው። ከትልቅ ፊት አይቀደምም። ከአላህ አላህ እያለ ከአላህ ፊት እነሱ ሊቀደሙ ነው። ስለዚህ ላ የስቢቁነሁ ቢልቀውል ላ ቱቀዲሙ በይነ የደይ ላህ ወረሱሊህ ተብለናል። እኛም ቢሆን አላህ አለ እየተባል ረሱሉ አሉ እየተባል እኔ ግን ይመስለኛል እንደዚህ አይባል። ይሄ የመጨረሻ ደደብ ሆኖ ሱብሃንአላህ። አላህ ብሎ አለው እየተባለ አይ እኔ ግን ይሄ ማለት እኔ እኮ ከአላህ እሻላለሁ ማለት ሱብሃንአላህ። ይሄ ትልቅ ፈጣ بل عباد مكرمون يلقون الناس يتكبروا باروش ناتشو لا يسبقونه بالقول በንግግር الله አይቀድሙትም ማለት ፍጹም ከአላህ የካለፈ ንግግር አይናገሩ አላህ ከተናገረ በኋላ ነው የአላህን ትግበር የአላህን ትእዛዝ ተግባራዊ የሚያደርጉት ማለት ነው وهم بأمره يعملون علم وهم الناس بأمره بالله تزاز يعملون يسرالون الله يتزاز سوى النجر يفزم قالوا لي من القرآن أنت تلاي بتدقاقامي سبب الناس تعزاج النت متى المهم وعلى عباد الله الصالحين مالت يهون لقول لهم مالت قرينا እከሌ እከሌ አንበል እንጂ የተውሂድ ሰዎች በአጠቃላይ ወይም ደግሞ ሙስሊሞች በአጠቃላይ ዱዓ ያደርጋሉ ለማ ሷሊህ ለሆኑ በህይወት ላሉም ለሞቱም አንቢያዎችም አውሊያዎችም ዑለማዎችም አጣቦችም ምን ምን እንበላቸው ሁላቸውም ለነዚህ ጥሩ ናቸው ተብለው ለሚታሰቡት በአጠቃላይ ያደርጋሉ ነገር ግን ነገር ግን እነሱን አያምኑ ይወዷቸዋል ስለሚወዷቸው በየሶላታቸው ያነሷቸዋል አላህ እነሱን ሰላም እንዲያወርድባቸው አላህ እንዲጠብቃቸው አላህ ሰላም እንዲያደርጋቸው ቀብር ውስጥ ያሉትን ከቀብር ቅጣት እዚህ ደግሞ መሬት ላይ ያሉትን ከካፊር እንግልት መከራ ከቸነፈር ከችግር አላህ ስብሓን ወተዓላ ሰላም እንዲያወጣቸው ዱዓ ያደርጉላቸዋል ስለዚህም የተውሂድ ሰዎች ሳሌሖችን ይጠላሉ የሚባለው ይሄ ውሸት ቢሉት ውሸት አይደለም ይሄ በጣም ያንጋጠጠ ውሸት ነው የመጨረሻ ከባድ ውሸት ማለት ነው በጣም እዚህ ዋላ ዒባድላህ ሷሊሂን ማለት ስድብ ነው። የአላህ ሷሊህ ባሮች ላይ በአጠቃላይ ሰላም ይውረድ እያሉ አንድ ሰው ጠላ ይባላል። ለማን ነው ታዲያ ዱዓ ያደረገው? ባይሆን አንዳንድ ሰዎች ምን ችግር አለባቸው? ቀብር አታምልክ ከተባሉ ምን ይላሉ? እ ሷሊህ ጠላ። ይሄ እንግዲህ ሌላ ነው። ይሄ ምንድነው? ስም መቀየር ነው። አትስረቅ ስትለው ምን ይልሃል ማለት ነው? ይሄ ካቢኔ ነው ካድሬ ነው እንደሚል ውጤ ማለት ነው። ካድሬ ነው አላለ። አንተ ስለሚከፈልህ አይደለም አትስረቅ ያልከው። አትስረቅ ያልከው ለምንድን ነው? ስርቆት ሐራም ስለሆነ ሌላ ስም ያወጣልህ አንተ ታዲያ ነህ። ስለዚህ አስጨንቀን ሌላ ስም አወጣ አንድ ሰው እንደዚህ አታድርጉ፣ ጠንቋይ ቤት አትመላለሱ፣ ጥሩ አይደለም ይባል ጭራሽ የአላህን ባሮች ሳሊህ የሆኑ የነገውን ሊያውቁልን የሚችሉ የነገውን ሊነግሩልን ሊነግሩን ሊያስተምሩን የሚችሉ ትላልቅ ሰዎችን ጠንቋይ ያሏቸው አይደል ብሎ ቢል አንድ ሰው ላ የضሩ الا نفسه ራሱን እንጂ ማንንም አይጎዳ ገባን አይደል ማንንም አይጎዳ ስምን ቢለጥፍ ለራሱ ለራሱ ነው ስል የራሱ ሚዛን ላይ ነው የሚሄደው ማለት ነው። ኸይርም ቢሰራ የራሱ ሚዛን ላይ ነው ይወጣል። ማንም በሰው ስፍር የሚሰፈርለት የለም በራሱ ቁና ነው እየተሰፈረ ጀሃነም የሚወርደው ማለት ነው ቂያማ ቀን ስለዚህ ራሱ ነው የሚጎዳው واشهد ان لا اله الا الله የሚለው እዚህ ጋር ተደረገ هذا وصلى الله وسلم وبارك على نبينا وعلى اله وصحبه اجمعين